بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله تبارك وتعالى من لا ينبر وبعد التشهد الأخير كما درشوا تشهد بهلا يستعيذ بالله من أربع كأرات نجر فالله يتبت علينا እንግዲህ የሶላት አስተጋገድ ሁኔታ ላይ ነው ያለነው የሶላት አስተጋገድ ሁኔታ ላይ ሄደን ተሸፉድ ላይ ደርሰናል ተሸፉድ አንድ ሰው ሲያበቃ ከተሸፉድ አልአኺር በኋላ اللهم بارك የሚለውን ጨርሶ ወይም وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم የሚለውን ማለት ነው ካለ በኋላ إنك حميد مجيد ብሎ እችን ይላል يستعيذ بالله من أربع كارات نجر بالله يتبقال من عذاب جهنم كجهنم قطعة عندنا ومن عذاب القبر كقبر قطعة ثلاثة ومن فتنة المحيا والممات كهوتنا كمسفتنا ሶስተኛ ይሄ በድምሩ ሁለቱ አንድ ላይ ነው ومن شر فتنة المسيح الدجال كمسيح الدجال فتنا شر كمسيح الدجال فتنا شر كذب وذلك ከነዚህ አራት ነገሮች የሚጠበቀው ለምንድን ነው ከተባለ لعظم هذه الامور الاربعه እነዚህ አራት ነገሮች ክብደትና ትልቅነት ስላላቸው ነው اعوذ የሚለው بمعنى اعتصم والتجئ بالله اعتصم እጠበቃለሁ والتجئ እጠጋለሁ بالله عز وجل بالله سبحانه وتعالى من هذه الامور الاربعه ከነዚህ አራት ነገሮች أعوذ بالله من عذاب في القبر أنا من الأرض قبر وسطك هل قطعت آه، بالله تطبق الله بلن من الله نا أعوذ من الله أعوذ مالك تطبق الله ودى الله تطبق الله ودى الله شاشا الله بس تكلل الله مثلا روى مسلم مسلم ورطال الأمر بذلك بزبارة نجر متبكا آه، متزازن أورطوثال بعد التشهد الآخر كما جرى شو تشهد بها من حديث أبي هريرة رضي الله عنه كأبي هريرة حديث اللهم سم السلام لله قال من بلال إذا فرغ أحدكم من التشهد الآخر كما جرى شو تشهد عند تشوف بجرى سبيدي فليتعوذ بالله من أربعين كأرات نجر الله لما جمره من عذاب جهنم ከጀሀነም ቅጣት ይላል እያልን እንግዲህ ቅድም ያልነው كما جرى መጨረሻ ورواه أبو داود أبو داود ما ورثوثال عند زوج وروى مسلم بدقامي مسلم ورطال عن ابن عباس رضي الله عنهما كعبد الله بن عباس اللهم كم صلاة الله شونا كان رسول الله صلى الله عليه وسلم يعلمنا التشهد كما يعلمنا السورة من القرآن رسول صلى الله عليه وسلم تشهد يستمر النبرة كقرآن عند سورة لم يستمر ስለዚህም ይኸውላ شوف ትላንትና እንዳልኩት ተሸፉድን ልክ ቁርአን እንደምናስተምረው ማስተማር ግድ ነው ይሄ አንድ ነው ሁለተኛ ደግሞ ልክ ቁርአንን እንደሚማረው አንድ ሰው ፋቲሃ እንደሚቀራው ተሸሁድን መቅራት አለበት የሚያስተምረውም ሊያስተምር ይገባል የሚማረውም ስራዬ ብሎ ሊማር ይገባል ማለት ያለበለዚያ ዲናችንን ከሰራ ነገር እንዳልቆጠር ማስረጃ ነው ይሄ በራሳችን اختلف العلماء في هذا الامر ይሄ አምር ለምንድን ነው ለውጁብ ነው ወይስ ይወደዳል ለማለት ነው የሚለው ዑለማዎች ጋር ኺላፍ አለ ምኑ መጨረሻ ተሸሁዱ አይደለም ተሸሁዱ ካበቃ በኋላ የሚባለውን ذكر بتملكتنا هنا هنا يختلف العلماء في هذا الأمر هل هو للوجوب أو للاستحباب على قولين أعوذ بالله من عذاب جهنم ومن عذاب القبر ومن فتنة المحيا والممات ومن فتنة شر المسيح الدجال من قالوا إيه واجب أو ويسايد اللم إهن دعاء ما أدرك مجرشا إيه خلاف العلماء واجب أو يالوالو يودد يالوالو فلت قرالنا وجمهور العلماء አብዛኛው ዑለማዎች ያሉት ይሄን ዱዓ ማድረግ على انه للاستحباب ይወደዳል በሚለው ላይ والقول بالوجوب قول قوي ይሁንና ግን ዋጅብ ነው የሚለው ግዴታ ነው የሚለው ጠንካራ ነው ከምን አንጻር ከተባለ ከማስረጃ አንጻር لامر النبي صلى الله عليه وسلم به ነብዩ صلى الله عليه وسلم ስላዘዙበት ولان هذه امور عظيمه በድጋሚ ደግሞ እነዚህ ነገሮች ትላልቅ ነገሮች ናቸውና إذا لم يعصم الإنسان منها عند سو كنزي هرات نجروش كال تطبقه الله كال تطبقه الله كال ترفه كان على خطر بتلك أدقى لينو يمي هنا مال المسوي وذكر شيخ الإسلام ابن تيمية رحمه الله شيخ الإسلام ابن تيمية رحمه الله ذكر أنه يجب أن يستعيذ من هذه الأربع في أحد الوجهين في مذهب الإمام أحمد رحمه الله كإمام أحمد مذهب كفلت وجه الله كذا وسط بأن دنيا وجه قديت مهون تقصوا علم وقد ذهب بعض أصحاب الإمام أحمد رحمه الله كإمام أحمد أصحاب وسط أن نتلم مهدوال إلى وجوب التعوذ من هذه الأربع بمن تتقصوا إلى وجوب التعوذ تعوذ واجب መሆኑን من هذه الاربع ከነዚህ አራት ነገሮች በአላህ መጠበቅ መጨረሻ ተሸሁድ አንድ ሰው ካበቃ በኋላ አዑዙ ቢላህ ብሎ ይህንን ዱዓ ማድረግ ግዴታ ነው ወደሚለው ሄደዋል وهذا التعوذ ይሄ መጠበቅ የተሃወኑ به كثير من الناس ብዙ ሰዎች ችላ ይሉታል ተጅዱሁ ታገኘዋለህ إذا صلى على النبي صلى الله عليه وسلم ነብዩ ላይ ሶላት ካደረገ በኋላ اللهم صل على محمد ብሎ ይህችን ሲጨርስ ሰለመ السلام عليكم ورحمة الله ብሎ ይዞራል مع أن الرسول صلى الله عليه وسلم أمر به رسول صلى الله عليه وسلم በዚህ ነገር ተዓውዙን አዘው ሲያበቁ አዘው ምን ብለዋል አንዳቸው ከነዛ አራት ነገሮች ሳይጠብቅ አላህን ጠብቀኝ ብሎ ሳይል ሰላምታ እንዳይወጣ ብለዋል ይሄ አምር ነው አዘዙ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም አምር ደግሞ አስሉ ምንድነው ወላ አስሉ ፊል አምሪ الوجوب አምር ላይ ሁል ጊዜ መሰረቱ የሆነ ትእዛዝ ከመጣ ይሄንን ትዕዛዝ በምን አይነት ነው የምንቀበለው? ዋጅብ ነው ተብሎ ነው የሚወሰደው። ምን እስከሚሆን ድረስ ማለም የስርፉ ሷሪፉን የሆነ አዟሪ መጥቶ ከዋጅብነቱ እስከሚያዞረው ድረስ ማለት ነው። አንድ ነገር ረሱሉ ሰለላሁ ዐለይሂ ወሰለም ካዘዙት ዋጅብ ነው የሚሆነው። ኢላ በሌላ ማስረጃ ብትተውትም ችግር የለውም ወይም ደግሞ የተውም ደግሞ ምንም ጥፋት የለውም የመሳሰለ ነገር ወይም ደግሞ ከዚህ ጋር ተያያዥነት ያላቸው አንዳንድ ነገሮች መጥተው ይሄንን ያዘዙትን ነገር እስካላረገበው ድረስ የሚያረግበው ነገር ከሌለ እንደዛው በቃ እንደመጣው አምሩ ለምንድን ነው ወጅብነት ومعها ومع أن خطر هذه الأربع عظيم የነዚህ አራት ነገሮች خطر አደጋቸው ከባድ ከመሆኑ ጋር فكان حريا بالمرء فكان نبر حريا بالمرء لأند سو تجابي የሚሆነው أن يتعوذ بالله منها في كل صلاة بي صلاته كنزه كارات نجاروش يا الله طبك أن يبرو تعوز بيا رزقنا برا بيجبا نجارين تهاون يا درجال لو عندنا مسلوك ها شلة يلوك ولهذا الذين رواه مسلم مسلم والرو في صحيحه وصحيح وث عن طاووس رحمه الله فطاووس كم يبالو الله زلتنا وهو أحد التابعين كتابع جوتشوس عندنا أنه أمر ابنه بإعادة الصلاة ልጁን صلاتهم መልሰህ ስገድ ብሎ አዞታል لما لم يتعوذ من هذه الأربع ከነዚህ አራት ነገሮች ስላልተጠበቀ ይህንን ዱዓ ባለማድረግ የተነሳ አድርገሃል አለው አላደረኩም በል ተመልሰህ ስገዳል ولذلك ለዚህም ሲባል لا ينبغي للإنسان ለአንድ ሰው አይገባም أن يدع التعوذ بالله በአላህ ስብሓንሁ ወተዓላ መጠበቅን መተው من هذه الأربع ከነዚህ አራት ነገሮች እሱ እኮ ዋጅብ ነው ይባላል። ማንን ለመጥቀም ነው? ያው ሰውየውን ነው ባዩን ነው እንጂ የሚጠቅመው ማንንም አይደለም። አዑዙ ቢላሂ ምን አዛቢ ጀሀነም ከጀሀነም ቅጣት አላህ እንዲጠብቀኝ በአላህ እጠበቃለሁ። ትርጉሙ ከቀብር ቅጣት አላህ እንዲጠብቀኝ በአላህ እጠበቃለሁ። ሁለተኛው ሶስተኛው ደግሞ ከሞትና ከህይወት ፈተና ከእንግልቱ ከመከራው ከተነፈሩ ከምኑ አላህ ይጠብቀኝ፣ አላህ ይሰውረኝ ነው እዛ ደግሞ አራተኛው ላይ ያለው ወሚን ፊትነቲ ሸር المسيح الدجال ይሄ የመሲህ الدجال ሸር አለ የሱ ፈተና ከባድ ከሱ ፈተና ጠብቀኝ እንመጣበታለን በዝርዝር ምናልባት ተሕሪስ ጉጉት ይኑርህ عليها أنت يا أخي وندمي هو في كل صلاة بصلاة لما في النجاة منها لمن ذا النصيب بال لما في النجاة منها كذي نجاة بموت أفرست كوسل الله من السعارة في الدنيا والآخر بدنيا بآخرة كالنجاة أرادت نقرس بموت أفرست يدنيا بآخرة سعادة دلني نفي الله وزيو سنونا تعوذ لي برطان وأوصي إخواني الأئمة وأوصي مكرا الله يلا له إخواني واندموشين الأئمة بجبوتو إمامهم إخواني አልአኢመት መሪ የሆኑ ማለት ኢማም የሆኑ ማለት ኢማም ሆነው መሪ ሆነው የሚያሰግዱ አሉ አይደል እነሱን እመክራቸዋለሁ አላ የደዑሃ እንዳይተውት ሊአነ መን ወራአሁም ከኋላ ያላት ሰው የሕታጁነ ኢለይሃ የሕታጁነ ኢለይሃ እሕትያጅ አላቸው ሐጃ አላቸው ይህንን ለማለት ሐጃ አላቸውና ባዕዱ ልአይማ هدانا هدانا الله وإياهم عندنا إمام وجهي አላህ እኛንም እነሱንም ይምራንና ይሄ እንግዲህ ስርዓት ነው አንድ ሰው የሆነ ሰው አጥፍቶ ካየ ሀዳክ አላህ ብቻ ሳይሆን ሀዳን አላሁ ወኢያክ እኛንም አንተንም አላህ ይምራን እንደዚህ ይባላል በዛ ነው ምን አሉ ይኸው ሀዳን አላሁ ወኢያሁም ሁላችንም አላህ ይምራንና የቅተሲሩነ አላ አላሁመ ሰሊ አላ ሙሐመድ አላሁመ ሰሊ አላ ሙሐመድ የሚለውን እስከ መጨረሻው ከቀሩ በኋላ ከዛ በኋላ ثم يسلمون ያስተላምታሉ በዚህችው ያሳጥራሉ የቅተሲሩን የሚለው ይሄ ሊማዛ ያ አኺ ጥያቄ ያደረጉበታል። ለምን ወንድም ያ ለምን ለምን ይታጠራል በዚህ ወራአከ መእሙሙን ከኋላ መእሙሞች አሉ ዩሒቡነ አን ያእቱ ቢልአክመል يحبون የሚወዱ أن يأتوا ሊያመጡ بالأكمل በጣም ሙሉ የሆነውን ሊያመጡ የሚፈልጉ አሉ فأكمل بهم እነሱን ይዘህ ሙላ እነሱን ይዘህ ሙላ ማለት ለራስም ሞልተህ እነሱም እንዲሞሉ አድርገን لك أجر لنفسك ولمن اقتدى بك ይህን የምታረግ ከሆነ لك أجر لنفسك ለራስህን የራስህ አጅር አለህ ولمن اقتدى بك በአንተም ደግሞ ተከትሎ ይሄንን ተዓውዝ ያደረገው ሰው አጠቃላይ አጅሩን አላህ ይከፍልሃል እነሱ ሳይቀነስባቸው የራሳቸውን አጅር አግኝተው አንተም እንደዚሁ ለዚህ ይህንን ሱና እንዲተገበር መንገድ ስለሆን ወይም ደግሞ ሰበብ ስለሆን አላህ ስብሓነሁ ወተዓላ አጅሩን ይሰጥሃል ይህ ሐዲስ ላይ ያለ ነው እዛ ነው እንግዲህ ሙአዚን የሆነ ሰው ሰላት የሚያሰግድ ሰው ኹጥባ የሚኸጥብ ሰው ዳዕዋ የሚያደርግ ሰው ዕልም የሚያቀራ ሰው ይሄ ነፍዑ ምንድነው ሙተዓዲ ነው ነፍዑ ጥቅሙ ተላላፊ ዳዕዋ የሚያደርግ ሰው የሚያጠራ ሰው ጥቅሙ ተላላፊ ነው እሱ ብቻውን ሰርቶበት ብቻውን ጀነት የሚገባበት አይደለም ማለት ነው አዛን ሲል ብዙ ሰዎች ይመጣሉ አይደል? ለዚህ ነው አላህ Subhanahu Ta'ala እሱ ጠርቶት ስለመጣ ይሄ የመጣው ሰው በእያንዳንዱ ሰው አጅር ይሰጣል ለሙአዚን በእያንዳንዱ ሰው የሙአዚንነቱ አጅር እንዳለ አላህ ዘንድ ያን يكون أطول أطول الناس عند الله كالله ዘንድ የቂያማ ቀን ረጅም ይሆናል አንገቱ የሚል ሐዲስ አለ እንደዚሁም ደግሞ በአመትም 12 አመት ማን ነው ሙአዚን ሆኖ የቆየና አዛን ያለ ይህን ያክል አጅር ያገኛል የሚል ተባባዝ የሆነ አጅር የተነገረበትም ሐዲስ አለ። የመሳሰለ ለሙአዚኖች የተዘጋጀ ብዙ አጅር አለ። እንደገና ደግሞ የሽሀዱ ለሁ ሁሉ መን ሰሚዐ መዳ ሰውቲሂ የድምፁን ርቀት የድምፁን ይሄ መሰማት ያክል የጮኸው ልክ ማለት ነው ጮኸው ያሰማው ልክ መሬቱ፣ ሳር ቅጠሉ፣ ድንጋዩ፣ ጅኑ፣ የሰው ልጅ ይሄ ሁሉ የቂያማ ቀን ይመሰክርለታል የሚላለ የመሳሰለ በጣም ብዙ አለ። በሙአዚን እነሱ አጅር ላይ መጣ ነው። ያም እንዳለ ሆኖ የጠራቸው ሰው እሱ ምን ሆነዋል? የአንድ የዚህ የሱናው የነቢዩ ሰለላሁ ዐለይሂ ወሰለም መንገድ ሸሪዓ ለመተግበር እኮ ሰበብ ሆኗል ተጣርቶ። ስለዚህም የጠራቸው ሰው የጠራቸው ሰው ዳዕዋ ያደረገላቸው ሰው በአጠቃላይ አጅር ለሷል ለሶላት አልጀማዓ ነው አይደል የጠራቸው የሶላት አልጀማዓውን አጅር የሶላቱን አጅር ይገራል አላህ ይሰጠዋል ከነሱ ምንም ሳይቀነስ ነው ሱብሃንአላህ ስለዚህም አብሶ ደግሞ ዳዕዋ የሚያደርግ ሰው አንድን ሰው ከመጥፎ ከሆነ ሐለት አላህ በሱ ሰበብ ይመልሰው ከኩፍር ሊሆን ይችላል ከሽርክ ሊሆን ይችላል ቢድዓ ክፉ ነገር ማዕሲያ ከዚህ አላህ በእሱ ሰብ የሚመልሰው ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ ማን ነው ከእሱ ያማረ ንግግር የተናገረ ነው አላህ ነው በጣም ትልቅ ደረጃ ይህ አላህ ዘንድ በጣም ትልቅ የሚያስመነዳ ነገር አላህ ግን ለሁላችንም በዚህ መስመር ላይ ላለነው ሰው ምን ይስጠን ነው የሚባለው ትልቁ ነገር ኢኽላስ ኢኽላስ ከሌለ ደግሞ ጥርክ ነው የሚለው ይኸው አላህ ኢኽላሱን ይስጠን ጀማ ኸይር ለማንኛውም መበርታት ያስፈልጋል ማለት ነው እሱ ኢኽላሱን ተፈርቶ አይተውም እኔ ኢኽላስ እኮ ላይኖረኝ ይችላል ብሎ አንድ ሰው መተው የለም እሱማ ኢኽላስ ላይኖረኝ ይችላል ካለ ሰላቱንም ሊተው ይሄ ነገር ቢቀርብኝ ይሻል ቅራቱንም ልተው እንደዚህ እያለ እንግዲህ እንዳለ ሁሉንም ዒባዳ ሸይጣን ከሚወሰውስበት ነገር አንዱ ምንድነው? ሰውየው መጥቶ ኢኽላስ የለም። ይሄም የሸይጣን ሴራ ነው። ይህንንም እየተጠነቀቀ ድንበር እንዳያሳልፈው ማለት ለሸይጣን ብሎ ስራ እንዳይተው ኢኽላስ ይጠንቀቅ። ከሰለፎች ውስጥ ወደ 20 ዓመት ከባለቤቱ ጋር እያደረ ከባለቤቱ ጋር እየኖረ አንድ ፍራሽ ላይ ማለት ነው እያደረ ተነስቶ ሶላት ሌሊ ስግደን አታውቅም። ሀያ ዓመት ድረስ የምታውቀው ነገር የለም። ይሄ እንዲህ እንዲህ ያለ እንግዲህ በጣም ጥንቃቄ አላቸው። ሰው ሰዋየ ብለው ግን አይተውም እነሱ። ሰውም የሆነ ሰዓት ላይ እነሱ ተጠንቀው ሰው ሳያይባቸው ዒባዳቸውን ለማድረግ ይሞክራሉ። ሰው ደግሞ አየየው ተብሎ ቢባልም ፍጹም የማይቻል አለ። ለምሳሌ ዳዕዋን የመሰለ ሰው አየየው ከተባለ ለማን ነው ዳዕዋ የምታደርገው? ለሀጀር ነው ለሀጀር እኮ አይደለም ለሰው ነው የተፈለገው ደግሞ ሰው አየው ተብሎ ደግሞ የማይባል አለ የማይቻል ሰደቃ አሁን አንዳንዴ በስውር መሆኑ መልካም ቢሆን አንዳንዴ ደግሞ በጋህድ መሆኑ የሚጠቅምበት ጊዜ አለ አንዳንዴ ለምንድን ነው በጋህድ መሆኑ የሚጠቅመው ሰዎች ሁሌ በስውር ሲሆን ይህን ሰደቃ የሚባለውን ነገር እየረሱት እየዘነጉት የሚሄድ ነገር ይኖራል። በወሬ እንጂ በተግባር እያዩት ስላልሆነ ማለት በላይ እንደዚህ በዛሂሩ ሲመጣ ነካ ይሄም እያለ አለ እያሉ የመነሳሳት ሁኔታ ይኖራል። ሁለተኛ ለሌሎቹ ሰዎች ደግሞ መማሪያ ይሆናል። ለሙምሲኮቹ ምን ይሆናቸዋል? ያነሳሳቸዋል ማለት ከዚህ ከዚህ አንጻር ራሱ ጥቅም ይኖረዋል። አልሙሂም እንደዚህ ያሉ ነገሮችን እያየ አንድ ሰው ሸሪዓውን ከቦታው ጋር እና ካለው ሁኔታ ጋር የበለጠ የትኛው ነው ብደብቀው ነው ወይስ በጋህድ ባወጣው የሚለውን እያየ ያደርገዋል ማለት ነው። ለዛ ነው አልጃሂሩ ቢልቁርአን ከልጃሂሪ ቢሰደቃ ሐዲስ ላይ እንደመጣ ቁርአኑን ጮክ ብሎ የሚቀራ ሰው በሰደቃው ጀህር እንደሚያደርገው ሰው ጥቅም ያለው ጊዜ ጥቅም ይኖረዋል ይባላል። ጥቅም ያለው ጊዜ ጥቅም ይኖረዋል። ሰው የማይረብሽ ከሆነ አንድ ሰው አሁን ከፍ አድርጎ ድምፁን ሲቀራ ከጎኑ ያለ አንድ ቁርአን ያልቀራ ሰው ይኖራል፣ ይመከርበታል። ምን ይላል? እንደሆነ እኔም ብቀራ እንደዚህ በቀረው አልነበረም ይላል። ምክር አለው ማለት ነው። ሁል ጊዜ ዝም ብሎ ለብቻውም ወይም ሰንጠር ብሎ ዒባዳ መስራቱ ብቻ አይወደድም። ያ እንግዲህ ቦታ ቦታ አለ። እሺ ለማንኛውም አላህ ኢኽላሱን ይስጠን ኢኽላሱን ከመጠበቅ ጋር عذاب جهنم የተባለው አይ عذاب النار ለማለት ነው። عذاب النار عذاب جهنم ያው ነው። وسميت بهذا الاسم جهنم ጀሀነም ተባለ ለምን? لأنها جهمة ጀህማ ስለሆነች ጀህማ ማለት ምን ማለት ነው? ዙልመቱን ወሰዋዱን ጨለማ ጥቁረት ጀሀነም የሚባለው ጥቁር ጨለማ የሆነ የቅጣት ዓለም ነው። ሱብሃንአላህ ዓለም ነው እኮ አንድ የሆነ ትንሽ ቦታ አይደለም። ጀሀነም የሚባለው ከዚች እስከዚች ተብሎ የሚገደበ ትንሽዬ ነገር አለ ዓለም ነው። ወለያዝ ቢላ አላህ ይጠብቅ። فهي كلها جهمة እቺ ጀሀነም ሁሏም ምንድነች? ጥቁር ነች። እናም ደግሞ ሙክፋ ሂረቱን ሙክፋ ሂረቱን እንደዚህ ብላ አረፉ ሙክፋ ሂረቱን ይሄ ደመናው ተነባብሮ ሊዘንብ ያለው ጊዜ ጭጋግ ማለት ነው። ጭጋግ የሆነ ሙክፋ ሂረቱን ሰውም እንደዚሁ ፊቱን ጭጋግ ሲያደርገው ሙክተህር ይባላል ሲኮሳተር ነስአሉላህ አልዓፊያ እንደዚህ ነች ይህች ጀሃነም የምትባለው ማለት ነው አላህ አፊያ እንዲያደርገን አላህ እንጠይቀዋለን አላህ አፊያ አድርገን አላህ ይጠብቀን ከጀሃነም خير ታዲያ ምን ይላል نسأل الله العافية إذا ألقوا فيها الله سبحانه وتعالى قرآن لي سورة الملك لي تناقروا النعمة التوزيه إذا ألقوا فيها النص الصوت بتطالوا بذيرة سمعوا لها لصاي يسمعوا شهيقا አስደንጋጭን ድምፅ ልክ እንደ አህያ ድምፅ ያለ አላሁ አክበር ለጀሃነም የዚህ አይነት ድምፅ አላት የቅያማ ቀን ከዛ በላይ ያለው የቁርአን አንቀጽ ላይ ምንድነው የሚለው ወሊለዚነ ከፈሩ ቢረቢህም ዐዛቡ ጀሀነመ ወቢእሰል መሲር ለነዛ በአላህ ስብሐነ ወተዓላ በጌታቸው ለካዱ ሰዎች ወይ በእምቢተኝነት ሊሆን ይችላል ወይ ያወረደውን ደግሞ አልቀበልም በማለት ሊሆን ይችላል ወይ ደግሞ በማሻረክ ሊሆን ይችላል ይሄ ኩፍር የሚባለው ነገር የሚገኝበት ሰበብ ብዙ ነው ወይ በማላገጥ ሊሆን ይችላል በዲን ብቻ የከፈሩት ኩፍር የሚባለው ተገኘ የከፈሩ ሰዎች በጌታቸው የከፈሩት ለነሱ አላቸዋል አዛበ ጀሀነም የጀሀነም ቅጣት ወቢእሰል መሲር ጀሀነም የአንድ ሰው ሰይሩራ መጨረሻው ያ መሆኑ ምንኛ ከፋ ኢዛ ኡልቁ ፊሃ እሷ ውስጥ በተጣሉ ጊዜ ሰሚዑ ለሃ ለእሷ ይሰማሉ ሸሂቀን አስበርጋቢ አስደንጋጭ ድምፅ ልክ የአህያ ድምፅ ይመስላል ወህየ ተፉር እሷ ጀሀነም ስትፍለቀለቅ ተካዱ ትቀርባለች ተመየዙ ልትቆራረጥ ሚን አልገይዝ ከቁጣ የተነሳ እንደው ጀሀነሙ በጣም ትልቅ እኮ ነው ጀሀነም ይባላል። ትልቅ ዓለም ነው ያልኳቸው። ስንት ገመድ ነው ያለው? ነብዩ ሰለላሁ ዐለይሂ ወሰለም ያሉት ሰባ ሺህ ሰባ ሺህ ገመድ አለው ዮታ የውመል ቅያመቲ የሚል ሐዲስ አለ። የቅያማ ቀን ይመጣል ቢጀሃነመ በጀሃነም አላህ እንድትመጣ ራሱ ከቦታዋ ይዘዋት እንዲንቀሳቀሱ እንኳን ያደርጋታል። ስንት ልጓም ያላት ሲሆን ነው የሚለው ሐዲሱ ላይ ሰባ ሺህ ልጓም ያላት ሲሆን ከእያንዳንዱ ከሰባ ሺህ ልጓም ጋር ደግሞ ሰባ ሺህ መላኢካ ያለ ሲሆን እንግዲህ ምን ያህል ለዓለም ሊሆን ነው ይሄ ጀሀነም የሚባለው። አላህ ይጠብቀን። ፈማ ተካዱ ትቀርባለች ተመየዙ ልትቆራረጥ ሚነል ገይሪ ካፊሩ ላይ ካላት ቁጣ የተነሳ ይሄ በአላህ ያጋራው እምቢ ያለው ሲያላግጥ የነበረው ይሄ ሁሉ ነው። ኩለማ ኡልቂየ ፊሃ ፈውጁን ጀማዓዎች ወደ ጀሀነም እየተመጡ በተራገፉ ቁጥር ሰአለሁም ኸዘነቱሃ እዛ ጀሀነሙ ላይ የተመደቡ ሀዲሞች ይላሉ ከመላይኮች የሆኑ አሉ ጀሀነሙ ላይ የተመደቡ አላህ የጀሀነም ቅጣት እነሱን እንዳይነካቸው ያደረገው ጀሀነሙ መሀል ላይ ገብቶ ይቀጡታል ሰውየው አለም ያእቲኩም ነዲር አስጠንቃቂ አልመጣላችሁም ይሏቸዋል አልተነገራችሁም ምን ስትሆኑ ሰው ትንሽ እንኳን ቃጠሎ ተነስቷል ተብሎ ከተነገረው ቃጠሎ ቦታ ይሄድ እዚህ ጀሀነም ምን ልትሰሩ ትመጣላችሁ አልተነገራችሁም ይሏቸዋል ከዛ ምን ይላሉ እነዛ ቃሉ በላ ቃሉ አሉ አረ ተነግሮናል መቼ ሳይነገር ቀርቶ قد جاءنا نذير አስጠንቃቂማ መጥቶን ነበር አሉ ተነግሮናል ቁርአኑ ተነግሯል ሐዲሱ ተነግሯል ሰሃቦቹ የነበሩት እንደዚህ ነው ተብሎ ተብራርቷል فكذبنا ባይሆን እኛ ምን አደረግን አስተባበልን وقلنا ما نزل الله من شيء الله ምንም አላወረደም ዝም ብላችሁ ነው የምትቀጥፉት ብለን አልናቸው የነገሩንን إن أنتم إلا في ضلال كبير። እናንተ ናችሁ እኮ በትልቅ ጥመት ውስጥ ብለን አልናቸው አጭረፈረፍን የነገረን በማለት ይላል ከዛ በኋላ ራሳቸው ላይ እየተጸጸቱ ምን ይላል ወቃሉ ለው ኩና ነስማዑ አው ናዕቂል መስማቱ እንኳ ዝም ብለን በጆሮአችን እንደ መስማት ብለን ነበር ነገር ግን የመረዳት አይነት መሰማት ብንሰማ ኖሮ ለው ኩና ነስማዕ የሚሉት ይሄንና ሰማዐ ተፈሁሚን የምንረዳበት የምንለወጥበት አይነት መስማት ብንሰማ አው ነዕቅል ወይም ከልብ የሆነን ማስተዋል ያለ የዓቅል ማገናዘብን ብናገናዘብ ኖሮ ማ ኩና ፊ አስሓቢ ሰዒር እዚህ መተን የዚህ የጋማው እሳት ተቃጣዮች ባልነበርን ብለው راساتشو بوانجلاتشو الرقاقات قالوا لازالو سيكتر منها فاعترفوا بذنبهم بوانجلاتشو الرقاقات فسحقا لاصحاب استعير الله سبحانه وتعالى بعدا لهم عن رحمة الله لا تعالى نزيه جهنم سوج كالله رحمة النسورك أكي ثقبات جوناتشونا والله رقوتشو كمان يوم تميزوا تكادوا ትቀርባለች من غيظها ከቁጣዋ የተነሳ على اصحابها በጀሃነም ሰዎች ላይ ተተቀጣዕ ብትቆራረጥ نعوذ بالله منها አላህ ከሷ ይጠብቀን ነው ታዲያ ከጀሃነም ወሚን عذاب جهنم ከጀሃነም ቅጣት አላህ ይጠብቀን ومن عذاب القبر ከቀብር ቅጣት አላህ ይጠብቀን ይላል ይሄ አልቀብር የሚባለው ፊህ عذاب ዳኢሙን للكافرين ለካፊሮች ዘውታሪ የሆነ ቅጣት አለው ወፊህ عذاب قد يكون دائما ይሄ ቀብር ቅጣት የሚባለው ቀብሩ እስካለ ድረስ እንግዲህ እስከ ቅያማ እስካልቆመ ድረስ የሚቀጥል ሊሆን ይችላል ይህንን ነው ዳኢም ያለው وقد يكون غير دائم غير دائم دمو لا يهون وقد يكون غير دائم غير دائم لا يهون يشلا للعصاة من المؤمنين ይሄ ደግሞ غير دائم ما يሆነው ለማን ነው ዘውታሪ ما يሆነው አለ ዘውታሪ ما يሆነው ከሙእሚኖች ወንጀለኞች ለሆኑ ነው ከሙእሚኖች ወንጀለኞች ለሆኑት አላህ ስብሓንሁ ወተዓላ የተወሰነን ቀብር ውስጥ ቅጣት የተወሰነን ቀጥቷቸው ከዛ በኋላ አፉ ሊላቸው ይችላል ከሙእሚን ወንጀለኛ ለምሳሌ ረሱሉ ሰለላሁ ዐለይሂ ወሰለም እየሄዱ እያለ ሁለት ሰዎች ናቸው ሙስሊሞች ሙስሊሞች ናቸው ቀብራቸውን አግኝተው ወማ ዩዓዘባኒ ፊ ከቢር ማለት እኮ ትርጉም ይሄ ነው ሙስሊሞች ናቸው እንጂ ሙስሊሞች ባይሆኑማ ሽርክ እያለ እስቲንጃ አላደረገ ወይ እንደዚህ አላደረገ ሰው ያማ ነበር አይባልም። እሱ ሽርክ ካለ በቃ አልኩፍሩ ወሽርኩ አክበሩ ማዕሲየቲን ኡሲ አላሁ ቢሂ። ከዛ በኋላ ምን የለም ራሱ ወንጀል የለም። ከሽርክ ከተደረጀ ከተደረሰ በኋላ ወይም ኩፍር ደረጃ ከደረሰ በኋላ ወንጀል የለም። ትልቁ እሱ ዞሮ ዞሮ እነዚህ ሁለት ቀብሮች እየተቀጡ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። የሚቀጡበት እንደው ቢጠነቀቁት በጣም ትልቅ አልነበረም አሉ። ትናንሹ ይናችሁ ናቸው ቢጠነቀቁት ነው። ካልተጠነቀቁትና ይኸው እንደዚህ ያለውን ትልቅ መዘዝ ያመጣሉ። አንደኛው ካነ ላይ ያስተስሩ የሚባው ልጅ ከሽንቱ አይጠራራም ወይም ደግሞ አይሰፈርም ተብሎ ተፈስሯል። አይጠራራም ይሻላል። ሁለቱን የምናደርገውም ችግር የለም። ሁለተኛው ወካነ ይምሺ ቢነሚማ ነገር ይዞ ይሄን ነበር። እከሌ እንደዚህ ያለ እከሌ ደግሞ እንደዚህ እያወራ ነው ሰሞኑን የመሳሰለ ዝም ብሎ እንደ ወሬ ወዲያ ወዲህ ማድረግ ነው። እንዲህ ነው የሚያደርገው አልሙሂም ረሱሉ ሰለላሁ ዐለይሂ ወሰለም የሆነን የዛፍ ቅርንጫፍ ቆርጠው ተክለውላቸው ይህንን ያደረጉበትን ምክንያት እየተናገሩ ምናልባት አላህ እንደው እንዲያቀልላቸው ማለም የይበሳ እነዚህ ነገሮች እስትግፋር ስለሚያደርጉ አላህንም ወማ ሚን ሸይን ላ ዩሰቢሑ ቢሐምዲህ ሁሉም ተስቢሕ ያደርጋል መቼም እነዚህ እስከሚደርቁ ድረስ እንኳ አላህ ስብሓነሁ ወተዓላ ቢያቀልላቸው ብዬ ነው ብለዋል። ይኸው እንግዲህ ቀለል ይደረጋል ወይም ደግሞ ይቋረጣል ማለት ነው። የማ ሲሆን ይሄ አስሉ ካለ ተውሂዱ ካለ እስልምናው ካለ አስሉ ሰውየው ኢማን ካለ ኢማን ከሌለ ዘውታሪ ነው። ከጀመረበት ቅጣቱ ከጀመረበት ይይዛል እስከ ቀብር የቀብረ የመጨረሻ ቀን ነው እስከሚባለውም ቀጥሏል። ከዛ በኋላ ይዘና ደግሞ አኽራውም ላይ እንደዚህ ዘው ታሪክ ሽርክ ኩፍር ከሆነ ነው። ኩፍር ሲባል የሁዳዊነት፣ ነስራናዊነት ይሄ መሬት ለምታው ከእስልምና ውጭ ያለው በአጠቃላይ ኩፍር ነው። ሽርክ ሲባልም እንደዚሁ በአላህ ስብሐነ ወተዓላ ማጋራት የሚባለው አጠቃላይ አላህን ስብሐነ ወተዓላም እየተጣሩ ሌላውንም የሚጣሩት ሙሽኮች ናቸው ነው የምንለው። ካፊሮቹስ ሙሽሪክ አይደሉም እንዴ? በሐቂቀት አልአምር ከሆነ ሙሽኮች ናቸው። ኩሉ ሙሽሪኪን ካፊር ወኩሉ ካፊሪን ሙሽሪክ። ሐቂቀት አልአምሩ ይሄ ሁሉም ሙሽሪክ ካፊር ነው። እያወራን ያለ ነው ግን ስለ የትኛው ነው? ትልቁ ኩፍርና ትልቁ ሽርክ። ትልቁ ሽርክ ላይ የወደቀው አጠቃላይ ትልቁን ኩፍር ከፍሯል። ትልቁን ኩፍር ከፍሯል። ትልቁ ኩፍር ላይ የወደቀ በአጠቃላይ ትልቁን ሽርክ አምጥቷል። እንዴት እንዴት ከተባለ ሐታ በኢልሃድ እንኳ ሃይማኖት የለኝም ብሎ በዚህ አይነት እንኳ ቢሆን ትልቁ ኩፍር ነው። ትልቁ ኩፍር ላይ ወደቀ። በዚህ አይነት ከአላህ ጋር ራሱ ምን አድርጓል? የሆነ እኩያ እሱም አላህን የፈለጉትን ማድረግ የሚችሉ አላህም ማያዝም እሱም እንደዚሁ በቃ እኔም ማንንም ማዘዝ እንደማልችለው አላህም ሊያዘን አይገባም። ይሄ እንግዲህ ሽርክ ሁሉም ሽርክ ኩፍር ነው። ሽርክ ሁላ ኩፍር እንደሆነ ኩፍር ሁላ ሽርክ ነው። ኩፍር ሁላ ሽርክ ነው። ያው አመጣጡ ይለያያል ማለት እና አላህ መቼም ህዝባችንን ያስገንዘብ በጣም ሰፊ ነው። የዚህ ነገር የሽርኩ የኩፍሩ ነገር ሰፊ ነው። ሰው የሚያስበው ትንሽ ትንሽ ነገር ብቻ እቺ ብቻ ኩፍር ትመስለዋለች ወይ ቤተ ክርስቲያን ለሱ ኩፍር ይሄ ነው። እንጂ የተለያየ ነገር አሁን ስለ የውመል ቂያማ የሚታመኑባቸውን ነገሮች መጠራጠር ኩፍር የማይመስለው ሰው አለ። መጠራጠር እኮ ኩፍር ነው። ስለ ቅያማ ቀን ያሉ ነገሮችን ይጠራጠራል። አንተ ኢስቲህዛእ ኩፍር የማይመስለው አለ። በዲን ማላገጥ ኩፍር የማይመስለው አለ። እሱ ኩፍር ነው። በዲን ያላገጣል። በቁርአን በቁርአን ቁርአንን ሲተች ታይዋል። ግን ለቀልዴ ነው የሚለው ኩፍር ነው። የመሳሰለ በጣም ሰፊ ነው ነገሩ። አላህ ያስገንዝብን። መቼም ግን ያው ዝም ብሎ አላህ ያስገንዝብን ብሎ ዱዓውን ብቻ ሳይሆን ከጎን ከጎን እርምጃም ያስፈልጋል። መቼም አላህ ያበላናል ብለን ቁጭ ብለን አላልንም አይደለም፣ እየሰራን ነው። ልክ እንደዚሁ እየሰራን አላህ ያበላናል ይረዝቀናል እንደሚባለው ዲኑንም እየተከታተል ነው አላህ ልጅ ያወጣናል የሚባለው እንጂ ሳንከታተለው ዝም ብለነው ትተነው አላህ መቼም ይጠብቀን ቢባል ቀልድ ነው የሚሆነው ላይ ለማንኛውም የቀብር ቅጣት ማለት ነው። ወሚን ፊትነቲል ማህያ ወልመማት የሞትና የህይወት ፈተና አለ። ቀደም እዛ የቀብር ቅጣት ብለን ነበር። የሞት ፈተናና የቀብር ቅጣት ይለያያል ከተባለ ይለያያል። ለዚህ ነው ምን የተባለው ወሚን ፊትነቲል ማህያ ወልመማት መጀመሪያ የሚቀደመው ወሚን ፊትነቲል ማህያ ነው። አልፊትና ማለት በመሰረቱ ፊትና የሚለው እስትባር ነው። ፈተና ይሄ ፈተና ፊትና ይባላል። وتكون بالخير وتكون بالشر فتنا تاريا بملكام الله وشر قال الله تعالى ونبلوكم بالشر والخير فتنة ونبلوكم من فتنات هل بالشر بمدحو مدحو نجر جمت أباتي تفتن الله شو والخير ጥሩ ነገር ደግሞ አግኝታችሁ ትፈተናላችሁ ጥሩ ነገርም እንደዛው ይፈተናል ፊትነተን ይህንንም وقد يبتلي وقد يبتلي الله الإنسان الله سبحانه وتعالى عند سو لفتنه يشلال እኮ بالشر بشر بشر ማለት بالمصائب ሙሲባዎችን እያመጣብ بمرض في بدنه በሰውነቱ ላይ አላህ ህመምን አስቀምጦበት في اهله ወይ በቤተሰቡ አላህ ህመም እየሰጠው ማለት ነው አው في اقاربه ወይ በዘመዶቹ አላህ ይፈትነዋል ከዘመዶቹ ውስጥ አንዱ ከባድ የሆነ ችግር ይደርስበታል بفقر الناس سفتنا لغير ذلك الذنب جال من المصائب كمصائب إيه كله لمن دنا ليبلوه الله ليفتنه هل يصبر أو لا يصبر يصبر على يتقص على ويس أي تقص إيه من دنا بشر مفتنه يا الله عوني تقص من الشر وخير مي مثلا الله يقوم لمن دنا الله يقوم ويتتبع الله ما እሱን እዚህ ሳይፈጥር እዛው ጀነት ውስጥ መሰር ይችላል። እሱ ያውቀዋል። ማን ነው የሚሰብረው? ሙእሚኑን ተቀይሞ። ነገር ግን ጀነት ያለ ምን የለም? ያለ ስራ የለም። ስራው በግልጽ ታይቶ ይሄ ሰው ያገኘው ዝም ብሎ ቀና ነው ማለትን አላህ ስላወቀ ብቻ እንዳላስገባውና ቀናነቱ በዚህ በተግባር የተረጋገጠ መሆኑን አላህ ለማሳየት ይፈልጋል። ምንም ስላለ ማለት ነው። በተቃራኒው መጥፎነቱን አላህ እዚሁ እንዲታይለት የፈለገው ሰው ስላለ ማለት ነው። በተቃራኒ የዚህ አይነቱን ሰውማ ዝም ብሎ እንደው ቀናነትህን ያውቃለሁ ብሎ እዛው አላህ ዝም ብሎ ጀነት ቢያስገባው ኖሮ እነዛ ደግሞ መጥፎነታቸውን አላህ ያወቀላቸው ሰዎች ምን ይሉ ነበር? መቼ በተግባር ላይ አዋልና መቼ ሰራንና ብለው ይሉ ነበር። ነገር ግን አላህ ሁለቱንም በሰራ ላይ ሁለቱንም እንዲውሉ አደረጋቸውና አስተማርቶ ሁለቱንም ያኛውንም በስራህ ይባላል ሐቂቃው በአላህ ረህመት ነው። እንደ ሰበብ ግን በምንድን ነው? በስራው ነው። ለዚህ ነው ጀነት ይገባል። ይሄኛው ደግሞ በሰራው በሆነ ስራ ሰበብ ስራ ሰበብ በአላህ ስብሓነሁ ወተዓላ ዙልም ሳይሆን በአላህ ስብሓነሁ ወተዓላ ፍትህ ጀሃነም ይወጣል። በፍትሁ በፍትሁ በዙልሙ ሳይሆን ለምን አላህ ጋር ሁለት ነው እንጂ ሶስት የለም። አላህ ወይ በፍትህ ነው የሚይዘው ወይ በራህመት ነው። በራህመት የያዘውን አዝኖለታል፣ ትልቅ ቦታ ይደርሳል። አላህ በራህመቱ የያዘው ማለት በፍትሁ የያዘው ያልቅላል። ለምን? የአላህን ያደረገውን ነገር መመለስ ስለማይቻል ከተፈጠረ ጀምሮ ስጁድ ላይ ቢሆን አንድ ሰው አላህ በፍትህ ከያዘው ይጨርሰዋል። አላህ የሰጠውን ኒዕማ ምን ማድረግ ስለማይችል ነው መክፈል አይችልም። ከተፈጠረ ጀምሮ ስጁድ ቢያደርግ አላህ የሰጠውን ኒዕማ በአጠቃላይ መወጣት አይችልም። ለዚህ ነው ምን የሚባለው በፍትህ ሳይሆን በምን ያዘኝ ነው የሚባለው በራህመትህ በራህመትህ አላህማ ጋር ዙል የለም ሲታወቅ ሁለት ነው ያለው ያኛው በፍትሁ ራሱ የተያዘው አደጋ ነው የሚገልጸው خير ለማንኛውም አላህ ለሰዎች ለማሳየት ይሄ ዒልም አልሙሻሃዳ ይባላል ሰዎች ሁሉ የሚያዩትን አይነት እውቀት አላህ ሊያቅ ዘንዳ ይሄ ሰው ይሰብራል አይሰብርም ማለትም አላህ ይፈትነዋል እንጂማ አላህ ያኛውን እውቀት አላህ ያውቀዋል የገይቡን ማለት ነው ቀድ ተኩኑ ልፊትነቱ ቢልኸይር አሁን ሁለተኛው ደግሞ ይሄ ሰዎች ሁሉ ጊዜ ፈተና የሚመስላቸው ምንድነው ማጣት መቸገር ህመም በእነሱ ላይ መምጣት ይሄ ብቻ ነው ፈተና የሚመስላቸው በተቃራኒ ያለውን ደግሞ ፈተና አያውቁትም ወጣትነት ፈተና መሆኑን አያውቁ ጤንነት ፈተና መሆኑን አያውቁ ይባላል ሰዓት መኖር ፈተና መሆኑን አያውቁት ሰዓት እያለው ጤንነት አለ ወጣትነት አለ የሆነችን ነገር ማግኘትም አለ። እንዲህ እንዲህ ያለው ነገር ተጨማምሮ ተጨማምሮ ተጨማምሮ ይሄ ነው እንደውም ከባዱ ፈተና ይላል። ወጣትነት የተወሰነ ነገር ከማግኘት ጋር ሰዓት ከመኖር ጋር ከተገናኘ እስቲ ዛሬ ላይ ያለውን ሁሉንም ወጣትነት አለ፣ የሆነች ነገር ማግኘት አለ። የሆነች ነገር ባያገኝ ኖሮ ይዟት አይሄድም፣ ለጥፋት ጎዳና ባልተደረገ ማለት ወጣትነቱ አለ፣ የሆነች ነገር ማግኘት አለ። ከዚህ ጋር ተያይዞ ምን አለ? ሰዓት መኖር ቢዚ አለመሆን ማለት በሆነ ነገር አለመጠመድ ወይ ቤተሰብ ይዞ የሆነ በቤተሰብ ነገር ቢጠመድ ኖሮ ወይ በሆነ ነገር ውስጥ ቢገባ ምን የለም እቺ ሰዓቷ ቢዚ ይሆናል ይተርፋል ማለት ከፊት ነው እንደዚህ እንደዚህ ያለው ነገር ከተሰባሰበ ሰውየው ላይ እንዳለ ምድረ ሰበብ ነው የተሰበሰበበት ማለት ነው የሚያጠፋው አላህ ይጠብቀን ማንኛውም አላህ ከፊትና ይጠብቀን እንደዚህ ያለ አጥማሚ ከሆነ ፊትና ማለት ወቀድ ተኩኑ الفتنة بالخير بخير ليهون يكلال ليبلوه هل يشكروا أو يبطروا سوى جو الله أن يمسكنا ويستكور المالة الله لفتنه خير لم يمتعب فعله إذن فتنة المحيا تكون بالخير سوى فتنة بخير هنا وتكون وتكون بالشر بشر ليهون الله أن يفتنه بخير بشر تكون بالشر بشر هنا ليبتل الإنسان هل يصبر أو لا يصبر صدر الوي سيصدر بفتنبت وتكون بالخير بخير هنا لمو يبتلى هل يشكر أو لا يشكر الله أن يمسقنا لا مسقني هنا الوي سلمه أي هنا مالة الله يفتنبت فالإنسان عندسه في الواقع زبا تجبات لما بين أمرين تجبات إليه عندسه قولة عند لم يون وي إما خير يغنيوات وإما لم شر يغنيوات ወኪላሁማ ሁለቱም ምንድነው ኢብትላኡን ባለፈው ማሳልፈናል እንዴ وقد يبتلى الانسان في دينه አንድ ሰው ደግሞ ከዚህም በላይ በዲኑ ሊፈተን ይችላል በዲኑ ወለያዝ ቢላህ አላህ ይጠብቅ በዲኑ ማለት ወላዋይነት አሁን መፈተን ነው አሁን አንዳንዱ ሰው ምንድነው በዲኑ ማለት ነው ትላንትና የሆነ አቋም ይይዛል ትላንትና ሽርክ ሲለው የነበረውን ዛሬ ተውሂድ ይለዋል ትላንትና ጥፋት ብሎ ሲያምን የነበረውን ራሱ ቀይሮ ጥሩ ነው፣ ምንም አይደለም። በእውቀት ተመልሶ ነው ከጥፋት ተመልሶ ቢሆን ይሄ መስተካከል ነው። ሂዳያ እየጨመረ ነው። አልሐምዱሊላህ የዘይንን ለውጥ ሳይሆን የምለው የአቋም ለውጥ መቀየር ማለት አቋም አለመያዝ ወይ ከጥቅም ጋር መሽከርከር። የሆነ ሰው ጥቅም ከሰጠው ያይዝ ነው ያ ነገር ይባላል። እሱ የእሱን ጥቅም ያስጠበቀ ነገር ጊዜ ምንድነው ሐላል ነው። የሱን ጥቅም የተጋፋ ነገር ሁሌ ምንድነው ሐራም በዚህ አይነትም እንሄዳል አላህ ይጠብቀን ይሄ ታዲያ እንደዚህ ያለው በዲኑ መፈተን ይባላል ወይ ደግሞ በሻህዋ መፈተን ዲኑን ይዞ እየሄደ እያለ የሆነ ነፍሱ የሚፈልገው የሆነ ነፍሱ ሁሉ ጊዜ ወደዛ የምታነሳሳው ነገር ካገኘ ጥልፍ ነው ወደዛ አላህ ይጠብቀን ወልዕ ቢላህ አላህ ይጠብቀንና አንድ ሰው በዲኑም ይፈተናል በዲኑ وذلك يدور على أمرين أبو ይሄ ደግሞ የዲን ፈተና በሁለት ነገር ላይ ይሽከረከራል አላ ሹቡሃት አንደኛው በውዥንብር ላይ ነው ሁለተኛው አላ ሸሃዋት ስሜቶች ላይ ነው ውዥንብር የሚባለው ምንድነው شبهات የሚባለው ቢአን የሽተቢህ አልሐቁ አለ ልኢንሳን አንድ ሰው ላይ ሐቅ እየተምታታበት መቸገር ሐታ ላ ዩመይዘ በይን አልሐቅ ወልባጢል ሐቅና ባጢሉን የማይለይበት ላይ እስከሚደርስ ድረስ አንዳንድ ሐቅና ባጢሉ ይሄ አሁን ብዙ ጊዜ ሽርክ ውስጥ ያሉ ሰዎች ላይ ይከሰታል። በጥመት ላይ ያሉ ዑለማዎች ይመጡና ምን ይሏቸዋል? በጥመት ላይ ያሉ ነው አሊም ሳይሆን ጥመት ላይ ነው ያለው። ሽርክ ላይ ነው ራሱ ያለው። ምን ይሏል? ተስቢሩ አላ አሊሃቲኩም በዚህ አሁን ባላችሁበት ላይ ማማለክቶቻችሁ ላይ ጽኑ እንደሚሉት የድሮዎቹ እነዚያ የመካ ሙሽሪኮች እሱ ምን ይሏል? አንተ ያለህበት ሐቅ ነው። የትኛውም ናሷህ ሰው፣ የትኛውም መልካም የሚያስብ ሰው፣ የትኛውም መካሪ ሰው፣ ዓሊም የሆነ ሰው ቢናገር እንዳትሰማ ይለዋል። የዚህ ጊዜ ይህ አላዋቂ የሆነ ሰው ምንድን ነው የሚያስበው? ይኸው ዓሊም የሆነው ሰው እየነገረኝ ነው፣ እየመከረኝ ነው። ምን እያለኝ ነው? የዚህ አይነት ዲንን የሚያጠፉ ሰዎችን ተጠንቀቅ እያለኝ ነው። ይሄ ከባዱ ፈተና ወይም በተለያየ ነገር ነው። በቢድዓም ዙሪያ ይሆናል፣ በማዕሲያም ዙሪያ ይሆናል፣ በሙሐረማ ዙሪያ ሹቡሃ ወድቆባቸው በሹቡሃ ምክንያት ወንጀል የሚሰሩ አሉ። በሹቡሃ ምክንያት ቢድዓ የሚሰሩ አሉ። በሹቡሃ ምክንያት ሽርክ ውስጥ የሚዘፈቁ አሉ። ይህ አደገኛ ሐቅና ባጢል እየተመሳሰለበት ማለት ነው። ፈየዚላ ሰውየው የዚህን ጊዜ ምን ይሆናል? ይሳሳታል። ወየህለክ ሀላክ ውስጥ ይገባል። ይሄ ሹቡሃ ይባላል። ውዥንብር አንደኛው ፊትና ይሄ ሁለተኛው ሸሃዋት ሸሃዋት ነው ሸሃዋት የሚባለው ቢአን የኩነ ዒንደ ልኢንሳኒ ተምይዙን ወዒልም አንድ ሰው ዘንዳ መነጠል አለው ይነጠላል ነገሮችን ያውቃል ወዒልም እውቀትም አለው ላኪን ነገር ግን ዒንደሁ ሱኡ ኢራዳ እሱ ዘንድ መጥፎ ፍላጎት አለ መጨፈር ደስ ይለዋል መጠጣት ደስ ይለዋል ሐራም ነገር መስራት ደስ ይለዋል ምን አለ ማለት ነው የእውቀት አለመኖር ሳይሆን የተግባር ላይ መንሸራተት ነው ሻህዋ ስሜታዊነት ፊትነቱ ነሳራ የክርስቲያኖቹ ፈተና የነሳሮቹ መሰለን ምንባብ ሽቡሃት ከሽቡሃት በኩል ወፊትነቱ የሁድ የይሁዶቹ ፈተና ደግሞ ምንባብ ሸህዋት ዞሮ ዞሮ ሁለቱም አደጋ ሻህዋም የት ይወስዳል አንዳንዴ ሹብሃ ላይ ይጥላል ሰውየው መጀመሪያ ከመስጊድ ሲወጣ አወጣጡ በሴት ተለክፎ ሊሆን ይችላል። አሁን የሴት ፈተና ምንድነው ከተባለ የሹብሃ አይደለም። ሐቅና ባጢሉ ተሳስቶ ነው አንድ ሰው ሴት ላይ የሚወድቀው። ሐቅና ባጢሉ ለይቶ አጥቶት ላ አጥቶት አይደለም ስሜት ወስዶ እዛ ላይ ከዛ በኋላ እዛ ሲጨማለቅ ዝሙቱ እንግዲህ ሁሉም ሲሆን ቀልቡ እየተደፈነ ይመጣል። ቀልቡ እየተደፈነ ሲመጣ አሁን አኸራን መጠራጠር ይጀምራል። እውነት ነው ግን ይላል። አሁን ባለፈው እዛ የምንሰግድ የነበረው ዱዓም ስናደርግ አላህ ጠብቀን ስንልን ግን አሁን አላህ ይቀጣኝ ነው እውነት ነው። አሁን እንግዲህ ምን እያለ መጣ ማለት ነው? እየጀገነ ሄደ። ወዴት ተቀየረ ነገሩ? ከዛ ከሻህዋ ጀምሮ ነገሩን እየጠመዘዘ ወደ ሹብሃ እየመጣበት ነው። አኽራው ላይ ተጠራጠረ። አኽራው ላይ መጠራጠር ይጀምራል። እዛ መጀመሪያ እንግዲህ ሲጨማምረው የዛ ጊዜ ሐራም መሆኑን ሐራም መሆኑን አውቃለሁ ዱዓ አድርግልኝ ነው የሚለው ሲገባ መጀመሪያ ሲገባ አሁን ግን ምን ማለት ሲጀምራል እናንተ ሰግዳችሁ ትደረሳችሁ አሁን ይሄ የምን ውጤት ነው የሹብሃው ውጤት ነው ገባናል ሻህዋው አይደለም እንደዚህ ያለ ሹብሃው በአኺራ መጠራጠር ጀምሯል ማለት ነው እያለ እያለ ግልጽ የሆነው ኩፍር መናገር ይጀምራል ግልጽ ኩፍር ማለት ይሄ ነው በቃ ከዚህም ውጪ ግልጽ ኩፍር የለም በመሰረቱ ይህንኑ መናገር ይጀምራል ስለዚህ ሻህዋ ከባድ ነው ያ اخي ከባድ ነው እንደ ቀላል የሚታይ አይደለም ማለት ነው ያው ነው ይሄም እዛው ነው የሚጠራው ሹሃት የሚባለው ሐቅና ባጢል ተመሳስሎበት ነው ሰው ለዲን መልፋት ይፈልጋል ለምሳሌ አንዳንዱ ሰው ዲን ነው ጥሩ ነው እያሉ ሰዎች ወዳልሆነ አቅጣጫ ይዘው ይሄዳሉ። ከዛ በኋላ ምን ይመጣል ጥሩ ሰዎች እንደው ናን አስቀራ ና እንደው ጥሩ የሆነ ዲን ታውቃለህ ዲን ማለት ይሄ ነው ሆኖ ሲባል አይ እናንተማ የዲን ጠላቶች ናቸው። እኔ እኮ በቃ እነ ከሌ ነግረውኛል። ምን መሆኑን ይሄ አሁን ያለሁበት ነገር እውነት መሆኑን ነግረውኛል። እናንተ እናንተ እናንተ እናንተ አይ ይሄ ሰው ደግሞ በምን ላይ ነው አሁን የወደቀው? ውዥንብር ነው፣ ሻህዋ ሹቡሃ ነው በዚህ የተነሳ ምን ላይ ሊወድቅ ይችላል? እንደዚህ ሹቡሃ ላይ ሆኖ ማለት ነው። ሽርክ ላይ ሊጥሉት ይችላሉ መጥፎ ሰዎች። ቢድዓ ላይ ሊጥሉት ይችላሉ። የተለያየ ወንጀል ላይ ሊጥሉት ይችላሉ። ሪባን ሐላል ነው ብሎ ሊበላ ይችላል። ሐላል ነው ምን ጥለውበት ሹብሃ ጥለውበት ማለት ነው። ሪባ የሚባለው የጃሂልያ ጊዜ የነበረው ነው ይሉታል። አንዳንዶቹ እኮ ይላሉ ዛሬም ላይ ማለት ሪባ የሚባለው በጃሂልያ ጊዜ ነቢ ሰለላሁ ዐለይሂ ሳይላኩ በፊት ሰዎች ብር እየሰጡ እንደዚህ አንተ ተስማምተህበትማ ዛሬ ያለው አንተን አንተን የሆነ ከችግር ለማውጣት ቤት እንድትገዛ መኪና እንድትገዛ ይሄ ችግር ምናምን እንዳይነካ ቤተሰብህ እንድትቀይር ይሄ አሁን ሪባ ነው ምን ነው ጉዳቱ እያሉ ይሉታል ትክክል ይላል ሐላል ነው ይበላል ብሎ ይበላል ሪባ ገባናል ይኸውን ሐላል ነው ብሎ የበላው ሰው ከባድ ቅጣት ነው እዚህ ላይ የጣሉት ግን ማን ናቸው ያው እነዚሁ ፊትና ፈጣሪዎች ናቸው። ስለዚህ ፊትና ሁለት አይነት ነው አሁን ባልነው ማለት ነው። ሊአነሁም ዓሊሙ ልሐቅ ወኻለፉ ለማንኛውም የይሁዶቹ ሐቅን አውቀው ስለካለፉት እነዚህ የሸሃዋት ነው ይባላል። ሀከዘ ልኢንሳን የሰው ልጅ እንደዚህ ነው። ወለያዝ ቢላ አላህ ይጠብቀና። قد يفتن في دينه በዲኑ ይፈተናል። فيلتبس عليه الحق ሐቅ ይምታታበታል። وقد يفتن في دينه በዲኑ ተፈትኖ አሁንም ደግሞ ፈላ ዩሪዱ ሐቅ ሐቅ ላይፈልግ ይችላል በባል ሐቁን ያውቀዋል ግን አይፈልገው አይፈልገው ማለት ምንድነው ያለበት ማለት ነው ሰውየው شهوات ወይ እሱን ሴት አታልቷል ወይ ደግሞ ዱንያ አታሉታል ወይ ደግሞ ስልጣን አታሉታል ሸሃዋት የምንላቸው እነዚህ ናቸው ሸሃዋት የምንላቸው ነው ወልመማት ለሁ ፊትነታን የዱንያውን እንግዲህ የህይወቱን ጨረስን አሁን የሞት ፊትና ይባላል ወልመማት موت مبارو هو لتفتنا عندنا قبل الموت هو بعد الموت كموت واحد الفتنة قبل الموت كموت بفتي الله فتنا يموت فتنا مبارو كموت بفتي الله يموت فتنا مبارو السم أن الإنسان إذا حضره أجله عند سو أجله سدرس جاءه الشيطان الشيطان متعنا وأورد عليه الشبهات وجنبري تلبته متو متعرش علي معنا الله يتبكن ይሄ ነው ከባዱ በጣም አስጊው ነገር። እዛ እሱ የሞት ጣር ውስጥ ገብቶ ሸይጣን ምን ያደርገዋል? አሁን ዲነል ኢስላም ትክክል ነው ይለዋል እ የሁዳ ሆነህ ሙት ይለዋል። ነሰራ ሆነህ ሙት፣ ሃይማኖት የለም ብለህ ሙት። እሱ ምንም ይበል ብቻ ከዲን እንዲወጣለት ነው የሚፈልገው። ገባናለም ማንንም ያምልክ ሸይጣን ምን አገባው? ሚሊየን የሚመለክ አለ ዛሬ። ማንንም ያምልክ ሸይጣን እሱ ብቻ የሆነውን ከአላህ ውጪ እንዲወጣ ነው የሚፈልገው ቤት በኩል ወጣ ምን አገባው ጀሀነም ላይ ይደቅለት እንጂ ማለት ነው حتى ربما سبحان الله يخرج من الدين عند موته ሊሞት ሲል አንድ ሰው ከዲን ሊወጣ ይችላል ربما ምናልባትም ከዲኑ ሊወጣ ይችላል ولهذا ينبغي أن نسأل الله دائما حسن الخاتمة ለዚህ ነው ሁል ጊዜ አላህን የኻቲማ ማማር ልንጠይቅ የሚገባው ሩበማ ምናልባት يعرض الشيطان للشخص ብቅ ይልለታል ሸይጣን للشخص ለአንድ ሰው بصورة أبويه በአባት በእናቱ ሱራ አባቱን መስሎ እናቱን መስሎ ልክ ሊሞት ሲል ይመጣዋል ይባላል አባት እናቱን መስሎ አው ቢሱረቲ አቢሂ ወይ በአባቱ ሱራ ሆኖ ወየቁሉ ለሁ ከዛ በኋላ እንግዲህ አባቱ አልሞተም ያሸ ሰውዬ ይገባናል ግን አባቱ አልመጣም አሁን ሸይጣን በሱ ሱራ ሆኖ ቁጭ ይልለታል እንደዚሁ ወይ ወይ አባትየው እኮ እዛው አጠገብ ነው ያለው ሸይጣን በዚሁ በአእምሮ ውስጥ ይሳልበታል አባቱ መስሎ ማለት ነው ከዛ በኋላ ምን ያሳየዋል ያ ቡለየ ይለዋል ልጄ ሆይ ኢነ ዲን الاسلام ለይሰ دينا صحيحا ይሄ ዲን አልእስላም ትክክለኛ ሃይማኖት አይደለም فإن الصحيح دين اليهودية ትክክለኛው የይሁዶቹ ዲን ነው አው ነስራንያ ወይም ደግሞ የነሳሮቹ ነው ብሎ ይመክረዋል ፈኩን የሁድየን የሁዲ ይሁን አው ነስራንየን ወይ ነሳራሁን ይለዋል لا إله إلا الله والإنسان عند سو في تلك الحال بزاه نتاله وقد حضره الموت موت يزوتال እንግዲህ ሞት ይዞታል ሞት በቃ ሊጨርሰው ነው ያለው ሊለየሙ ማለት ነው ليس عنده التمييز الكامل ሙሉ የሆነ መለየትም አቅም የለውም فيفتن يفتن ثم يكون إما يهوديا أو نصرانيا ويهودي ونصارى يهونان والعياذ بالله الله يتبقنا وهذه فتنة عظيمة تلك فتنة عن التاريخ ما دامت الروح لم تخرج فالأمر خطير جدا روح እንግዲህ እስካልወጣች ድረስ ከዛ ድረስ ትገልባለች ለዛ ነው አደጋው ከባድ ነው አሉ هذه فتنة الموت እቺ ነች የሞት ፊትና የምትባለዋ التي تكون قبل الموت ከሞት በፊት የምትሆነው የሞት ፈተና ማለት እዚህ ሰክራ አካባቢ ያለው እሳቸው አልጠቀሱትም እንጂ እዚህ ጋር የኢማሙ አህመድ ታሪክ አለ ረሂመሁላህ ሊሞቱ ሲሉ ኢማሙ አህመድ መጀመሪያ ቀደም ብሎ ስካር ይዟቸው ነበር። ከዛ ልጃቸው ላ ኢላሃ ኢላላህ ብሎ ሲላቸው እሳቸው ላ ላ ይላሉ። እንደዚህ ሲሉ ለምንድን ነው እንደዚህ የምትለው አላቸው። ሻል አላቸው ማለት እኔ ላ ኢላሃ ኢላላህ ላ አንተ ደግሞ ላ ላ ነው የምትለው ምንድን ነው አላቸው። እኔ አንተን እኮ እየሰማሁ አልነበረም። ሸይጣን መጥቶ ምን ይለኛል አሉ ያ አህመድ ኩን የሁድየን ኩን ነስራንየን ስብሓንላህ የሁዲ ሁን እያለ አይሁዳዊነትን ለእኔ ያቀርብልኛል ነሳራ ሁን ይለኛል ያንን የሽርክ የኩፍር መንገድ ነው አልቀበልም አልቀበልም ላላላ እያልኩኝ ከእሱ ጋር ነው ማወራው አንተን አልሰማሁም ማለት هذا هو الإمام أحمد يا أخي ተስፋ ቆርጦ ሸይጣን አልተወውም ኢማሙ አህመድ ነው እሱ ኢማሙ አህመድ هو إمام أهل السنة سبحان الله ታዲያ ማን ነው በላእን ማን ነው ፊትናን የሚተማመነው ኢላ ጃሂል በጣም እንደው ምንም የማያውቅ እንደው ደደብ ካልሆነ ማለት ነው በጣም በቃ በራሱ የተደነቀ እኔ ጎበዝ ነኝ ብሎ ጅህልናው ያጠቃው ካልሆነ በስተቀር ማንም ያምናል ይሄ አልፊትና التي تكون بعد الموت ከሞት በኋላ የምትሆነው ፊትና ደግሞ هي أن الإنسان يفتن في قبره አንድ ሰው በቀብሩ ይፈተናል فيأتيه ملكان ሁለት መላእክቶች ይመጣሉ فيسألانه من ربك وما دينك من نبيك እንግዲህ የቀድሞ ያሳለፍነው ምንድነው አዳብ አልቀብር ነበር ይሄ ጥያቄ የቀብሩ ጥያቄ ነው ፈተና ማለት የቀድሞ አዛብ አልቀብርን ጠብቀን ብለናል ይሄ ግን ፊትናው ፊትናው ራሱ ይሄ ፈተናው እሱን እንዳንዳልጠን ማለት ነው ፈተናው ከተንዳለጠ ያው ውጤቱም የሆነው ቅጣት ነው እንጂ ሌላ ነው فيأتيه ملكان ሁለት መላእክቶች ይመጡታል فيسألانه من ربك وما دينك من نبيك ጌታህ ማን ነው ዲንህ ምንድን ነው ሃይማኖት ማን ነው ነብይህ ምንድን ነው ማን ነው ይጠየቃል فأما المؤمن مؤمن هنا سوف يقول الله ربي الله نوجيته إلى والإسلام ديني ونبي محمد اسلام حیمانو کینو اسلام نه اندی حیمانو تاکین مسلم مسلم مالت تسلیم نه نه تکتلس ومسلم مسلم انتان اسلام حیمانو تاکین محمد عليه الصلاة والسلام نبي جناح اكتب فينادي مناد من السماء فسماء تتاري الدار ان صدق عبدي باري ونتنا لنا فأفرشوه من الجنة كجنة أنت فلت وألبسوه من الجنة كجنة ألبسوه وافتحوا له بابا ኢለል ጀነ ይህ እንግዲህ ሁላ የሚታይ አይደለም የአኸራ ጉዳይ ነው ቀብር ከፍተህ ብታየው አታየውም ወፍተሑ ለሁ ባበን ኢለል ጀነ ወደ ጀነት በራፍ ክፈቱለት ይባላል ወዩፍሰሑ ለሁ ፊ ቀብሪህ መደል በሰር የአይን እይታ ያክል በቀብሩ ውስጥ ይሰፋለታል እሱ ያለው አሁን የቀብር ህይወት ውስጥ ነው በማህፀን ውስጥ ያለ ልጅ ለምን አልሞተም ይባላል ለምን መኖር ካለበት እንደኛ ነው መኖር ያለበት ይባላል። እሱም የኖረው እንዴት ነው? እዛው ማህፀን ውስጥ የሚኖረውን አይነት የማህፀኑን ዓለም ነው አይደል? ቀብር ውስጥም ያለው የቀብርን ዓለም ነው የሚኖረው። ከዛ በፊት እንግዲህ ህይወት ያለው ነገር ባይሆን ኖሮ አላህ Subhanahu Wa Ta'ala እንደዚህ ባላደረገ አይደል? ከዚህ በፊትም አላህ Subhanahu Wa Ta'ala በአባቱ ጀርባ ላይ እኮ አቆይቶታል። እሱ እንደዚህ እያለ ነው መርሐላ በመርሐላ እያለፈ መጥቶ አላህ ብቻ ለዚህ አልጥቶታል ማለት ነው። ይህን ሩህ آية والبسوا من الجنة وافتحوا له بابا إلى الجنة ويفسح له في قبره مد البصر يا عين مد مالت عين እንደዚህ ተዘርግቶ ተከፍቶ አይን ተከፍቶ የሚታየው ያክል ይሰፋለታል ፈያእቲህ ሚን ረውሕ ልጀና ከጀነት ረውሕ ይመጣለታል መልካም ነገር ወነዒሚሃ ከጀነት ጸጋ ማ ዩሰሩ ቢህ የሚደሰትበት ሐታ የቁል እስከሚል ድረስ ረቢ አቂም ሳዓ ሐታ አርጅዐ ኢላ አህሊ ጌታዬ ቅያማን አቁመው እኔ ጀነት ውስጥ ወዳሉት አህሎቼ እንድመለስ ዘንድ ይላል ሊአነሁ የራ አነ ሁናከ ነዒመን አሸድ በሚያየው እንግዲህ እንደዚህ ተከፍቶለት በሚያየው በራፍ ምን እያየ ስለሆነ ከዚህ አሁን ካለበት ኒዕማ ከባድ ኒዕማ እያየ ስለሆነ ወሁወ ነዒሙ ልጀና التي فيها ما لا عين رأت ولا أذن سمعت ولا خطر على قلب بشر እሷ ውስጥ አይን አይተው የማታውቀው ጆሮ ሰምተው የማታውቀው በሰው ልጅ ልቦና ውስጥ ደግሞ ተከስቶ የማያውቅ ነገር እየተመለከቱ ስለሆነ ወደዚህ አማ ገይሩ ሙስሊም ከሙስሊም ውጭ ያለው ከልሙርታብ ተጠራጣሪ የመሰለ ሙናፊቅ መጥቶም ይሰግዳል። ነገር ግን አኺራ ላይ ይጠራጠራል። አለ የለም ብቻ እንስገደው ይላል። ከልሙርታድ ወልካፊር ካፊር የሆነው ሰው ፈየቁሉ ኢዛ ሱኢለ ሀ ሃ ላ አድሪ ሀ ሃ ይላል። አድሪ አላውቅም። ሰሚዕቱ ናሰ የቁሉነ ሸይአን ሰዎችን የሆነ ነገር ሲሉ ሰምቻለሁ እኔ ፈቁልቱሁ አብሬ ተቀላቅዬ ብየዋለሁ ብሎ ይላል። አይጠቅምማ ታዲያ ተቀላቅሎ ማለት ነው። ከልብ ሲሆን ነው እንጂ መቼ ሰው ብሏል ብሎ ማለት መቼ ይጠቅማል? لأن الإيمان لم يدخل إلى قلبه قلبه لا يالقبام إيمان ولعظ الله الله يطبقا سمع سمع سمى بجرو فقال بدون إيمان يا لإيمان سوت من النجر تقلق الوعد فيضرب يمثال بمرزبة بمنمشا مدوشا نقر منمشا من حديد كبرت هنا يصيح صيحة جهتني جهال يسمعها كل شيء كل نقر من سمات جهت إلا الإنسان يسولي السكر ويضيق عليه قبره قبر لي يتأببب حتى تختلف أضلاعه يا ون عطنتوشو كم يخالفون لسان ወየቁል ይላል ረቢ ላ ትቂም ሳዓ ጌታዬ ሆይ ቅያማን አታቁማት ይላል አታቁማት ለምን ገና ከፊት ለፊቱ ምን እያየ ነው ጀሀነም እያየ ነው አዑዙ ቢላህ ጭራሽ ባሰ ውስጥ ልግባ እንዴ አታቁምብኝ እሺ ይላል لأنه يعلم أن وراء هذا العذاب ስለሚያውቅ ምን አነ ወራአ አነ አማመ ከዚህ ቅጣት ፊት ምን ስላለ ነው ወደፊት ደግሞ عذاب ስላለ أن وراء هذا العذاب ما هو أعظم ከዚህ የተለቀ وأشد منه ከዚህ የበረታ ቅጣት እንዳለ ስለሚያውቅ هذه فتنة الممات ይሄ ነው ምን የሚባለው የሞት ፊትና የሚባለው ስለዚህም አንድ ሰው ይኸው አዑዙ ቢላህ ብሎ ከምን አላህን ተጠበቀ ሚን عذاب جهنم እንደገናም ደግሞ ومن عذاب القبر ومن فتنة المحيا والممات ومن فتنة المسيح الدجال كمسيح الدجال فتن عميمه المسيح الدجال مسيح الدجال مبالو كلت مسيح وتشالو انقد عندنا مسيح يا الله سبحانه وتعالى وداجنا عندنا ودمو يا الله تعالى المسيح عيسى مسيح يبالا المسيح الدجال مسيح يبالا كلتهم بس الدرجه مسيح يبالا نجركن المسيح عيسى مسيح تبالبس مكنياتنا يهنيو مسيح تبالبس اللعين ይሄኛው መሲህ የተባለበት ምክንያት የቀኝ አይኑ መምሱህ ስለሆነ የታበሰ ስለሆነ የጠፋ ስለሆነ ቢማን ይሄ ሁለተኛ ደግሞ ደጃል መሲህ የተባለበት ከመስህ ነው የተያዘው ሁለቱ መስህ ማለት ማበስ ማለት ነው። መሳለል ኩፈይን ጫማ ላይ ማበስ المهم መሲህ የተባለው አይኑ ስለታበሰ አንደኛ ስለጠፋው፣ ሁለተኛ የማይረግጠው ሀገር የለም። ወላ ኢትዮጵያ ስላለ ወላ የሚያይገባው የት ነው? መካና መዲና ብቻ ነው። በመላይካ ቁጥጥር ስር ይሆናል የዛ ጊዜ መካና መዲና ያረግጥ። ከዛ ውጭ ያለው ዓለሙን በአጠቃላይ በአንዴ ያዳርሰዋል፣ መስህ ያደርገዋል። ስለዚህ ምን ተባለ? አልመሲህ ተባለ። ይሄ ዒሳ ዓለይሂ ሰላቱ ወሰላም አልመሲህ የተባለው لأنه كان يمسح فيبرئ الأكمه والأبرص بإذن الله እያበሰ በአላህ ስብሓን ወተዓላ ፈቃድ የታወሩ ሰዎችን የእሱ ተአምር የነበረው አላህ የሰጠው ምንድነው ቢስሚላህ ብሎ ሲያበሳቸው አይናቸው ይከፈታል የማይሰሙ የነበሩትም እንደዚሁ ይሰማሉ ሞተው የነበሩትንም እንደዚሁ በአላህ ፈቃድ አላህ አስነስቶለታል ለማንኛውም የሱ ሙዕጅዛ የተያያዘው ከመስህ ጋር ከማበስ ጋር ስለነበረ ምን ተባለ? መሲሕ ተባለ። ይሄ ነው ሁለቱ ይለያያል። ሙሳም እንደዚህ ሆኖ ሙሳም ሁለት አይነት አለ። ሙሳ ሳሚሪ መጥፎ፣ ሙሳ ደግሞ ሙሳ ብኑ ዒምራን አለ ሌላ እና ስም አይደለም ዋናው ሐቂቃው ነው ብቻ ስምማ ቢሆን ኖሮ ተመሳሰለ ስምህ ተብሎ ይቀጥ ነበረ። ስም አይደለም ዋናው። ለማንኛውም ስሙ ራሱ ይህ አወጣጡ ይለያያል ማለት ነው። አነሳሱ አልመሲህ አደጃል አደጃል የሚባለው እንግዲህ ደጀል ማለት ውሸት ነው ደጃል ማለት በጣም ውሸታም ማለት ነው መጨረሻ አንድ ሰው በጣም ከባባድ ውሸት መዋሸት ሲጀምር ምን ይባላል ደጃል ይባላል በጣም ከባድ ውሸታም ነው ለማለት ነው ደጃል እንግዲህ ደጃል የተባለው ለምንድን ነው ምን ዋሽቶ ነው ሲባል ከማንም የበለጠ እኔ አላህ ነኝ ብሎ መዋሸቱ ይሄ ከውሸት ሁላ ከባድ ውሸት ነው هو رجل ታዲያ ደጃል ሲባል የሆነ ሸይጣን ወይ ደግሞ የሆነ እንደው አውሬ እንዳይመስለን ማለት ነው ከእንስሳ ወይም ደግሞ ከጂኒ አይደለም የሚፈጠረው هو رجل ሰው ነው ሰው ሰው ነው يبعثه الله سبحانه وتعالى الله سبحانه وتعالى ይቀሰቅሰዋል في آخر الزمان آخر الزمان ላይ ይቀሰቅሰዋል ማለት አላህ آخر الزمان ላይ ያወጣዋል ከሚወጣበት في ሙስሊም ባለ ባህር ውስጥ አግኝተውት የሆኑ ሰሃቦች እንደዚህ ብሎ የሚያወራ አለ እነ ሸኹና ፊሚን ሐዲሱን ضعيف ነው ይላሉ አይቀጥሉም አልሙሂም እሱ ይወጣል አኺረት ዘማን በሚለው ሁሉም የተስማማበት ጉዳይ ነው ግን ደግሞ ፊ ሰሂህ ሙስሊም ውስጥ ያለው ሐዲስ ሌሎች ዑለማዎች እንዳሉት ተቀባይነት ያለው ነው በባህር ውስጥ አለ የሚለውም እንደዚህ የሰበተ ነው በሐዲስ ማለት ይሄን ደጃልን ታዲያ መፍራት የሙእሚን ጸባይ ነው። ገባን አይደለም? ፈርቶ መማረክ መጠንቀቅ ማለት ነው። ለዚህ ነው ይሄው ፈርተን ምን እናደርጋለን? የአላህ ጠብቀን እንላለን። ወሚን ፊትነቲ መሲሒ አደጃል ፊትናን ልክ እንደ እሳት ራት መሆን አያስፈልግም ማለት ነው። ፊትናን ከኋላ መራቅ ነው እንጂ እንደዚህ እየመጣ ሰው አንድ ሰው ሽርኩ ጋር እየደረሰ ይመለሳል። ይጎዳኝ ይሁን እንዴ አላህ እንትን አይልም። ኸምሯንም ወከር ያደርጋታል። የዛም ደግሞ ሐራም ነው ይሄ የተባለውን ሞከር ሞከር እያደረገ ይሞክራል። እዛ ላይ ሊሞት ይችላል። እዛው ላይ አላህ ኻቲማውን ሊያደርግ ይችላል። አደጋ ነው። ፊትና አልፊትነቱ ቱጂታ ነብ ላ ቱጂታ ለብ ፊትና ይራቃል እንጂ ፊትና ለማምጣት አይጣርም። አሁን የተለያየ የሆነ ፊትና እንደዛ ነው። ይሄ ብጥብጥ አለ ውዝግብ ምናምን ኺላፍ ደስ የሚለው ሰው አለ የሆነ ነገር ቢመጣና ይላል ይህንን ነገር እንደዚህ ተወጥቼው ባየው ደስ ይለኛል አላህ ጠብቀኝ ነው የሚባለው የፊትና في آخر الزمان ايش آخر الزمان لا الله يوطوال عن الدجال يدعي أنه رب يدعي موقت على أنه رب السجيت مهون ويجعل الله سبحانه وتعالى على يديه الله دم بجوت من يذرقال من الأمور كنجروت يدرجال ما تحصل به الفتنة الكبرى ትላልቅ ፊትና የሚከሰትበት አንዳንዱ እኮ ቄስ ሆኖ እኮ በባህር ላይ የሚሄድልሃል እግዚአብሔር ሲወደኝ ነው ይላል ባህር ላይ ይሄዳል እንደዚህ ነው እያቋረጠው ባህሩን አይንህ እያየ ነው እንግዲህ አልሄደም እንዳትል እያየ ነው ሁለት አንድ ነው የሚሆን። አንደኛ ወይ አይንህ ላይ ሲህር ሰርቷል፣ አንድ ወይ ደግሞ አይንህ ላይ አይደለም በሐቂቃ ሲህር ሰርቷል። በሐቂቃ ሁሌ የሚሄድበት ማለት ነው። አንዳንዴ እንደዚህ አለ። በሐቂቃ ጅኒዎች ምኖች በሐቂቃ ሰውየው ይሄዳል ማለት ነው። ገባናል? በሐቂቃ ይሄዳል። ሲህር ሁለት አይነት አለው። አንደኛው ተኺል ነው፣ ሁለተኛው ሐቂቃ ስለሆነ ማለት ተኺል የሚባለው ለነቢዩላህ ሙሳ አለይሂ ሰላቱ ወሰላም አይናቸው ላይ እባብ እንደሆነባቸው ማለት ነው። ያው እዛ ጋር እኮ ላልተሰራበት ሰው እንጨትና እንትን ነው ያስታውቃል። ለሳቸው ግን እባብ ነው የሆነባቸው። ልክ እንደዚህ ተኺሊም ይባላል። እየተመሳሰለብህ ማለት ነው። አንተ አእምሮ ላይ ነው እየሆነ ያለ እንጂ በሐቂቃ አልሆነም። በሐቂቃ ደግሞ ይሆናል። ከዚህ ሄዶ ከዚህ አሁን ሲነሳ እንታውን ሲነሳ ልታየው ትችላለህ ተኺሉ ከሆነ ግን ደግሞ መካ ሄጃለሁ ብሎ ቢል አሁን ከዚህ ሲነሳ አይታላል እዚህ ተሰትሮብህ ከሆነ መካ ያሉ ሰዎች መጥተዋል፣ እስቲ ይሄ ሰውዬ ይሄዳለሁ ብሏል ብለህ ብትደውል ምንድን ነው የሚለው? የለም ነው የሚለው። ይሄ ምኑ ነው? ተኪሉ ነው። ዝም ብሎ አይነህ ላይ ነው ማለት ነው የተሰራው። ከዚህ ግን ሄዶ ቀጥታ እዛ ደረሰ፣ መካ ደረሰ፣ ወይም ደግሞ የሆነ ቦታ ደረሰና እዛ ደውለህ አረጋግጥ መጥቷል አዎ እያየነው ነው። ይሄስ ምንድነው? ሐቂቃ ሲህር ነው። ገባናል? ቀጥታ እውነተኛው ሲህር ነው ማለት ይሄ ይሄም አለ። ለዛ ነው ተኺሪ ብቻ ሳይሆን አንዳንዴ ሐቂቃ ስለሚሆን ሰውን ይገል አይደለም እንዴ? ማመሳሰል ብቻ አይደለም ማለት ነው። ሰውየው ጤናው እንደታወቀ አመሳስሎበት ብቻ ሳይሆን ገደለው። አሁን ሐቂቃ ሲህር እንደዚህ የሚባል አለ እንግዲህ እንዲህም አለ ማለት ነው። አላህ ይጠብቀን። አልሙሂም እንግዲህ ወይ ሲህር ነው በሁለቱም አይነቱ ወይ በማመሳሰል ወይ ደግሞ ሐቂቃው ሲህር ራሱ ሌላው ደግሞ ከሲህር ውጪ ከዚህ ካልሆነ የሚሆነው ምንድነው አላህ Subhanahu Wa Ta'ala ልክ ለደጃል እንደሚሰጠው አይነት ቢጤ በአንዳንድ ሰዎች እጅም እንደዚሁ ለፈተና ይሰጣቸዋል ለፈተና ለፈተና ምን ይደረጋል ሲህርም ሳይሰራ ያለሁበት ነገር እውነት ነው ብሎ እሱ ጸንቶ ለሰዎች መፈተኛ እንዲሆነው አላህ ይህንን ያደርግለታል። ባህር ላይ መሄድ ቁም ነገር ስላልሆነ ማለት ነው። አላህ ያገራለታል ባህሩ ላይ እንዲሄድ። ታዲያ ለተከታዩ ምን ይመስላል? ይሄ እውነት ባይሆን ኖሮ እናቀዋለን እሱ ሲህር አይሰራም። አንዳንዶች እንደሚሉት ሲህር አይሰራም፣ እናውቀዋለን። እውነት ባይሆን ኖሮ እንዴት ያገራለት ነበር? ይፈተኑበታል። ለዛ ነው ፊርዓውን ማታ ማታ ሲህር አይሰራም ፊርዓውን ያው በሲህሩ እኮ ያምንበታል ይሄድበታል በተወሰነ መልኩ ነገር ግን እሱ ችሎ የሚሰራ አይደለም ያው ሳሂሮች አሉ ግን ማታ ማታ ዱዓ ያደርጋል አታዋርደኝ ይላል አላህ አግራልኝ ስብሃንአላህ ይሄንን ብሎ መጥቶ ዙፋን ላይ ይቀመጣል ይዝናል ይላል ይዘንባል ፊትናውን አያችሁ ይዝነብለናል አሁን እሱ ልክ እንዳዛዥ ሆኖ ማለት ነው እሱ አነ ረብኩም ልአላ ብሏል ይዝነብ ብለናል ሲል ይዘንባል ለሰው ምንድን ነው ይሄው ሱብሃንአላህ ደጃል እኮ ነው ፊርዓውን እኮ ደጃል እኮ ነው ትንሹ ነው እንጂ ማለት ነው ገና ትልቁ ደግሞ ይመጣል የደጃሉ ሁላ ኩብራው ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ደጃሎች ብዙ እንደሆኑ እኮ ተናግረዋል ደጃሉነ ተላቱን አልባቸው እኮ በአንድ ሐዲስ ሰላሳም የሆኑ ደጃሎች ደግሞ ይመጣሉ ገና ምን የሚሉ ነብይ ነን የሚሉ ብለውም የተናገሯቸው አሉ። ደጃል ትልቁ ያ ኩብራው ነው እንግዲህ የሚጠበቀው ማለት ነው። ለዛ ነው ምን አለ እዚህ ላይ ይኸው ኪታቡ ላይ አላ የደይህ ምን ልእሙሪ ማ ተሕሱሉ ብህ ልፊትነቱ ልኩብራ አላህ ስብሓነ ወተዓላ በእጁ ላይ ያደርጋል ምንን ከነገሮች ትልቅ ፊትና የሚከሰትበት ሐታ ኢነሁ ያእቲ ኢላ ልቀውሚ ፈየድዑሁም ሐታ ድረስ ያው ኢነሁ እሱ ያእቲ ኢለል ቀውም ወደ ሆኑ ሰዎች ይመጣና ፈየድዑሁም ዳዕዋ ያደርግላቸዋል። ዳዕዋ ማለት ወደ ጥሪ ያደርግላቸው ወደ ራሱ ፈኢዘ ስተጃቡ ለሁ ልክ እሺ ብለው ሲቀበሉት የእሱን ጌትነት ሲያረጋግጡ አመረ ሰማአ ፈአምጠረት ሰማአን ያዝና ይዝነብ ሲል ብቻ ነው ይንጋጋል። እንዳለ ደመና ነው መዝነብ ይጀምራል። አላሁ አክበር وأمر الأرض فأنبتت مريثا من يزلنا حبق لالك ويأتي إلى القوم فيدعوهم ودوهم سويد أمي مدال توحيد يلب السفر أكباد لماذا أنه فيدعوهم انت تكتلوا ان أملكوا بلو يتعرى فيردون دعوته أنك أبدهم بلو دعوهم يملسوا بتا تريون يملسوا بتا يزيق ذي ፈዩስቢሑነ ሙምሒሊን ፈዩስቢሑነ ያነጋሉ ሙምሒሊን መሬታቸው የደረቀ እንዳለ ይሄ የምታየው ለምለሙ ተቀይሮ አመድ ሆኖ ሙምሒል ማለት የመጨረሻ ድርቅ ያጠቃው መሬት እንደዛ ሆኖ ያነጋሉ። ከትንሽ ጊዜ በኋላ እንደዛ ይሆናል መሬታቸው። ወልዒያዝ ቢላህ አላህ ይጠብቀን። እንግዲህ ፈተናው ከባድ ነው። ይኸው ለይሰ ዐንደሁም ማእ ውሃ የላቸውም እነዚህ ሰዎች፣ ወላ ነባት የሚበቅል ነገር የለም። ያለ ምን ቀሩ? የሚበላ የለ የሚጠጣ የለ። በዚህ ይቀራሉ። وهذه الفتنة العظيمة እቺ ነች የምትባለው ከባድ ፈተና ይሆን يفتتن بها በዚህ ይፈተናል ኡመሙን ላ ያዕለሙሁም ኢላላህ አላህ እንጂ ማንም የማያውቃቸው ብዙ ህዝቦች በዚህ ይፈተናሉ። ወየንጁ ሚንሃ ልሙእሚን ሙእሚን ነጃ ይወጣል። ሙወሒድ የሆነ በተውሒዱ ጠንካራ ይሆን በዚህ አይነት ዝም ብሎ ተልካሻ ነገር ምን ማይል ማለት ነው የማይደናበር ሊአነሁ ቀድ ኩቲበ በይነ ዐይነይህ በዚህ በደጃል አይኖች ውስጥ ተጽፏልና በአይኖቹ ማለት በዚህና በዚህ በአይኑና በአይኑ መሃል በግንባሩ ላይ ምን የሚል ተጽፏልና ካፊር የሚል ጽሁፍ አለ ቢሁሩፍ ሙቀጣ ባይሆን የተጻፈው በተቆራረጠ ፊደል ነው ካፍ ለብቻው ፋ ለብቻው ራ ለብቻው ካፋራ ተጽፎበታል ብለዋል ካፊር የሚል ይህንን የቅረውሃ ኩሉ ሙእሚኒን ሁሉም ሙእሚን ይቀረዋል አልቃሪኡ ኩሉ ሙእሚኒን ኩሉ ሙእሚኒን እሺ አልቃሪ እንበላ አንዴ ኩሉ ሙእሚኒን አልቃሪኢ ወገይሪ አልቃሪ ቃሪ የሆነውም ከቃሪ ውጭ ያለው ቃሪ የሆነው ማለት አንባቢ የሆነው ማንበብ የሚችል እምባነበው ሙእሚን ያነባል ይህንን ይሄ ለየት ያለ ነገር ስለሆነ ነው ወያዕማ አንሃ ከሷ ደግሞ ይታወርበታል ሁሉ ፋጅር ፋጅር የሆነ ባጠቃላይ ሰዋውን ካነ ቃሪአን ይህ ሰው አንባቢም ይሁን አው ገይረ ቃሪ አንባቢም አይሁን ይሰተርበታል ፈየቀዑ ፊ ፊትነቲሂ ወልዒያዙ ቢላህ አላህ ይጠብቀን የፈለገ አረብኛ ቢያቀላጥፍ ፊትነው ላይ ይወድቃል ويتخذه ربا من دون الله كالله وجه جيت ادرغو يزوال ومعه جنة ومعه ይሄ የሚባለው ከሱ ጋር ጀነት አለ ከሱ ጋር እሳት አለ ላኪን ነገር ግን አልጀነቱ ናር ጀነት ብሎ የሚላት እሳት ነች ወናሩ ጀነ እሳት ደግሞ ብሎ የሚለው እንደ ጀነት አላህ እንግዲህ ምን ያደርግለታል ማለት ነው እሱ ጀሀነም ነው ማስገባችሁ ብሎ በሱ የከፈሩ ሰዎችን እያነሳ ይሄደጃል ወደ ጀሀነም ብሎ ወደሚለው ወደ ቅጣቱ ይወረውራቸው እዛ ሲወረውራቸው አላህ ለነሱ ጀነት ያደርግላቸው። በሱ ደግሞ ያመኑትን ሰዎች እያነሳ የሱ ጀነቴ ብሎ ወደሚለው ይከታቸዋል። እነዛን ደግሞ አላህ አዛብ ያደርግባቸው። ኩሉ ሀዛ ሚነል አልፊትነት ለቲ ዩሪዱሃ አላሁ ዐዘ ወጀል። ይሄ እንግዲህ አላህ ስብሓነሁ ወተዓላ ቢሕክመቲሂ የሚፈልገው በሱ እንግዲህ በሕክማው አላህ ስብሓነሁ ወተዓላ ፈልጎታል እንዲከሰት ይሄ ፊትና ويبقى هذا المسيح الدجال في الأرض أربعين يوما ይሄ مسيح الدجال በመሬት ላይ 40 ቀን ይቆያል اليوم الأول كسنة የአንደኛው የመጀመሪያ ቀን የመጣበት ቀን አንደኛው ቀን ርዝመቱ እንደ አንድ አመት ይሆናል በጣም ሰፊ ቀን ነው አንድ አመት ይሆናል እንግዲህ አመት ማለት ኢስና ዓሸረ ሸህራ አስራ ሁለት ወር ማለት አስራ ሁለት ወር ይቆያል ቀኑ ሳይመሽ ፀሐይ ወጣ ሳትጠልቅ አንድ አመት ያልፋል። ፊትናው ከበደ አይደለም እንዴ? ለዛ ነው እንዴት ነው የሚሰገደው ብለው እኮ ሰሃቦቹ ጠይቀዋል ነብዩ ሰለላሁ ዐለይሂ ወሰለም። ትመጥናላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ትመጥናላችሁ ማለት አሁን በዛ ጊዜ እኛ ዙሁር ትንሽ አሁን ቆይተን ነው አይደለም እንሰግድ የነበረው እያላችሁ ዞር ትሰግዳላችሁ። አመት የአመት ሰላት ያለ ፀሐይ ምልክት ነው የሚሰገደው። ፀሐዩማ ያማ ብትጠብቅ ኖሮ በስድስት ወር ልሰግድ ነበር ማለት ነው አንድ ዙር ገና ፀሐዩ ለመዘወል ስንት ይቀረዋል? ስድስት ወር ከዘዋል በኋላ ስድስት ወር ወደዛ እስከሚሄድ ይህ ትልቅ ፊትና ነው። ወሳኒ ሁለተኛው ቀን ደግሞ ከሻህሪን እንደ አንድ ወር ይቆያል የአላህ ስራ ሶስተኛው ቀን ደግሞ ከኡስቡዕ እንደ ስምንት ቀን እንደ አንድ ሳምንት ማለት እንደ አንድ ሳምንት ይቆያል وبقيه الايام ሌላው የተቀረው ቀን ከሳኢሪ አያሚና እንደ ሌላው የኛ ቀናት ይሆነ እንግዲህ እነዚህ ቀናቶች ስንደምራቸው በእንትን ማምጣት እንችላለን። ያኛውን አመት የሆነውን ወር የሆነውን በዛም በአመትም ማስቀመጥ ይቻላል ማለት ነው። በምን አመትም አለ አርባ ቀን እንበለው እንጂ አንዱ ቀን አመት የሆነበት ጊዜ ስላለ ማለት ነው። በማንኛውም አርባ ቀን ይቆያል። አንዱ ቀን እንደ አንድ አመት ነው። ሌላኛው ቀን ደግሞ ልክ እንደ አንድ ወር ነው። ሌላኛው ቀን እንደ አንድ አንድ ሳምንት ነው። እንደ አንድ ሳምንት ነው። ሌላኛው ቀናቶች ደግሞ ልክ እንደ ሌላው ንጹህ ቀናቶች ዛሬ ላይ እንዳሉት ቀናቶች ይሆናል። ተመልሶ ይስተካከል። هذا المسيح ይህ መሲህ بعد أن يبقى ከቀረቡ ኋላ على الأرض በመሬት ላይ أربعين يوما أربعين ቀን على الوصف الذي ذكره النبي صلى الله عليه وسلم النبي صلى الله عليه وسلم በገለጹት መልክ ማለት ሰዎችን እየፈተነ ينزل عيسى بن مريم عيسى بن مريم يوردال عليه الصلاة والسلام كيف من السماء كسماء الله مجمريا بل رفعه الله إليه ይልቁኑ አላህ ወደ እሱ አንስቶታል ብሏል መሲሕን አልገደሉትም አልሰቀሉትም ይህንን አልመሲሕን አላህ ያወርደዋል ሁለቱ መሲሖች ይገናኛሉ መሲሑ ልሐቅ مع المسيح الباطل فيقتل هذا المسيح الدجال فيقتل يقلل فيقتل عيسى هذا المسيح الدجال يهن المسيح الدجال يقلوان وينزل عيسى عيسى يوردال حكما بورد قزي تاليا إذا قزي يوردون دي هنا حكما دانيا هنا عدلا فتاوي هنا دانيا لا يقبل إلا الإسلام أو القتل إسلامنا ግድያን እንጂ አይቀበልም። መለም ዩስሊም ቀተለም ያልሰለመን ይገላል። ይሄ የዛ ጊዜ የነብዩ ሸሪዓ ይሆናል ማለት ነው። እሱ የዛ ጊዜ ከዛ በኋላ የነብዩ ሸሪዓ ምንድነው የሚሆነው ማለት ነው? እስላምና ቀትል እንጂ እኮ እሱ የራሱ ሸሪዓ የለው ገባናለ ሲመጣ የሚያስተዳድረው በማን ነው? በነቢዩ ሰለላሁ ዐለይሂ ወሰለም ሸሪዓ የነብዩ ሰለላሁ ዐለይሂ ወሰለም ሸሪዓ ደግሞ የዛ ጊዜ እሱ ሲመጣ ምን ተፈቀደለት? የዳዑል ጅዝያ ጅዝያን ይተዋል። ጅዝያ አይቀበልም። ዝም ብሎ ሰዎች እንዲሰልሙ ወይም ደግሞ ያ እንዲሆን ይደረጋል። በጊዜ ያለው ያ ስለሆነ ጠበቡ ዛሬ ላይስ ከተባለ እስልምና አለ፣ ቀትል አለ፣ ጂዚያ አለ፣ ሁሉም አለ። ثم يدعو لنفسه بما أحب من خير من خير الدنيا والآخرة من خير الدنيا يالو ينام ثم يدعو كذا دعاء ذرقال لنفسه عند سول راسه بما أحبه هي هون ገብቷችኋል አይደል? አበቃን። ስለምን አራቱን ነገሮች ተዓውዝ እዚህ ተሸፉድ ላይ አራቱን ነገሮች ተዓውዝ ስለማድረግ አበቃን። ከዚህ በኋላ እንግዲህ ሊነፍሲህ ለራሱ ዱዓ ማድረግ ይችላል። አንድ ሰው አውዙ ቢላህ ብሎ ከነዚህ ከአራት ነገሮች አላህን ጠብቀኝ ብሎ ካለ በኋላ ቢማ አሐበ በወደደው ነገር ሚን ኸይሪ ዱንያ ከዱንያ ጥቅምና ወለአኺራ ከአኺራ ጥቅም ኢንሻአላህ ይሄ አልኢርሻድ የሚለው የሼክ ፈውዛን ኪታብ ላይ የቅያማ ቀን ምልክቶች በሚል በሰፊ ነው የተናገሩት። እዛ ላይ እዛ ላይ ኢንሻአላህ ትቀሩታላችሁ። ስለ ደጃል ያለውም ማና ይሄ ደጃል መሲህን ገና እንዳየው አላህ እንግዲህ ጥሎበት ሩዕብ ይለቅበታል። ገና እንዳየው መሟሟት ይጀምራል ይላል። ልክ ውሃ ውስጥ የሆነን ጨው ውሃ ውስጥ ብታረገው እየሟሟ እየሟሟ እንደሚሄደው ልክ ዒሳን ሲያያቸው ይሟሟል ሰውነት እንዳለ እየቀለጠ ከዛ የቀረውን አንገቱን ይይዛል ያختምለታል ثم يدعو لنفسه بما احب من خير الدنيا والاخره ነገር ግን ይወላችሁ ፊትና አሁን እሳቸው ደጃልን አላህ Subhanahu Wa እሳቸው እንዲገሉት አድርጓል ስለሚችሉት ነው ፊትናውን የተዳፈሩት ፊት ለፊት ይሄዱ ገባናል ፊትና ሁል ጊዜ ይህንን ቃይዳ ያዙ ፊት ለፊት ማጥፋት የምችሉት ከሆነ እሳትም እኮ ማጥፋት የምችለው ከሆነ ነው የምትሄደው የሚያጠፋ ከሆነ እየተጋጋመ መጥቶ አጠገብ ደርሷል። አጠፋለሁ ብለህ ስትል ልጠፋ ነው። የዚህ ጊዜ ምን ብታደርግ መሻሻል። አሁንም እሳቸውም ይሄንን ፊትና ማጥፋት ስለሚችሉ ምን አድርገዋል? ደጃል ጋር ሄደው ገለውታል። ስለሚችሉ ከዚህ በኋላ ምን ይመጣባቸዋል? እሳቸውን እራሱ የሚያሸሽ ያእጁጅና ማእጁጅ ይመጣል። ያእጁጅና ማእጁጅ ግልብጥ ብሎ ነው እንደ ውሃ እየፈሰሰ የሚመጣው። ወሁም ሚን ኩል ሐደብ የንሲሉን ነው የሚለው አላህ ከየጋራው እንደ ውሃ ይፈሳሉ። ይሄ ሲመጣል አሁን ሰይፍ ይዘው ሊሄዱ ነው። አላሁ አክበር። ወደ ተራራ ነው የሚወጡት እሳቸው። ሸሽ ገበራላ ፊትናም እንደዚህ ሄደው ይወላቸው። ከእያንዳንዱ ነገር እኮ የምንማረው ነገር አለ። ፊትና የምናጠፋው ከሆነ መግባት የምናጠፋው ከሆነ ጭራሽ ራሳችንን የሚያጠፋን ከሆነ ዞሮ መሸሽ መሸሽ ነው። ማጥፋት እስከተቻለ ድረስ ነው የምትጋፈጠው ማለት እዛ ነው አላህ Subhanahu Wa Ta'ala ባሮችን ወደ ተራራ ሰብስብ ይለዋል ኢሳ እዛ ይሰበስብና ተራራ ላይ አሁን እነዚህ ምንም የምትችላቸው አይደለም ያጁጅና ማጁጅ ማለት በጣም የተረገሙ ኸልቆች ናቸው በቃ ዝም ብሎ ዱዓ ማድረግ ያ አላህ እነዚህን ሰዎች አጥፋ ከዛ አላህ Subhanahu Wa Ta'ala ነገፍ ይለቅባቸዋል በእነዚህ ላይ ደግሞ ነገፍ ማለት ነቀርሳ ነው ይለቅባቸዋል። ሁሉም መልቅ ይላል። ይሄ ያጁጅና ማጁጅ የሚባለው ጥንቡ መሬትን ይሞላታል። ጥንቡ የነሱ ጥንባቸው ራሱ ሰውነታቸው የዛ ጊዜ አላህ Subhanahu Wa ትላልቅ የሆኑ አዕዋፍ ይልክላቸውና ለነዚህ ለነ አላህ አዝኖላቸው ይህንን ጥንብ እየለቀሙ ባህር ላይ ይሰበስቡት ጥንቡን እየለቀሙ ማለት ነው። ከዛ አላህ ከእንደገና መሬትን እጥፍ ያደርጋታል። ዝናብ ከባድ ዝናብ ይዘንባል። የዛ ጊዜ ፈየዑዱ በረከቱል አርዲ ባለፈው ያልነው የመሬቱ በረከት ይመለሳል። አሁን ዛሬ ስንዴዋ ሄዳ ሄዳ በቃ ምንድነው ብያችኋለሁ። ያችን እኮ ጤፍ ልታክም ብያችኋለሁ። ስንዴዋ ማለት የዛ ጊዜ ደግሞ ተመልሳ ትልቅ ትሆናለች። ዛሬ ያለች ሱብሃንአላህ رواه النسائي نسائي ያወርቶታል من حديث ابي هريره رضي الله عنه ይሄንን እንግዲህ ምን የሚለውን ከዛ በኋላ ይሄንን ተዓውዙን ሲጨርስ ምን ያደርጋል ከዱንያም ከአኺራት የሚፈልገውን ይጠይቃል አላህ የሚፈልገውን فادعوا الله بما شئت አሉ በፈለግከው ነገር ዱዓ አድርግ لأن مجرد الدعاء ዱዓ ራሱ ይሄ ዱዓ የሚባለው ዒባዳ ዒባዳ ነውና كما قال تعالى الله እንዳለው وقال ربكم ጌታችሁ አለ ادعوني ለምኑኝ አስተጅብ ለኩም እቀበላችኋለሁ ኢነ ለዚነ የስተክቢሩን እነዛ የሚኮሩ አን ዒባደቲ እኔን ከማምለክ ሰየድኹሉነ ይገባሉ ጀሀነመ ጀሃነምን ዳኺሪን ሲዋረዱ ይገባሉ። ይኸውላችሁ እንግዲህ ከኩፍር አይነቱ አንዱ ምንድን ነው? እዚህ ላይ ኩፍሩል እስትክባር የሚባላል የኩራት ኩፍር የሚባላል። ራሱ የሸይጣን ኩፍር ምንድን ነው? አባ በስተክበረ እኮ የኢባእና የኩራት እምቢተኝነትና የኩራት አንድ ሰው ዲንን ከመከተል እኔ እኔ ምንም ሀጃ የለኝም። ይሄ ዲን የምትለው ብዙ አያሳስበኝም ማለት ስለ ዲን ስታወራ ብዙ አያሳስበኝም። ይሄ ኩራት ነው አይደል እንዴ? ዲን ላይ ከቆረ ኩፍር እኮ ነው ይሄ። ሱብሃንአላህ ኩፍር ነው። ቅድም ያልኩት ለዛ ነው ሰፊ ነው የምልህ። ለማንኛውም እዚህ ጋር አላህ ሱብሓነሁ ወተዓላ አሁን የስተክቢሩነ ብለው ገለጿቸው። ሐታ ዱዓም የተዉ ሰዎችን ዱዓ ማለት እንግዲህ ዋናው ዱዓ መተው ምንድነው ሰላት መተው አንድ ሰው ዝም ብሎ እጁን እያነሳ ረብ ፍልኝ ምናምን ቢል እንኳን ሰላት የማይሰግድ ከሆነ ዱዓ ትቷል ትልቁ ዋናው የነቢያቱ ዱዓ ምን ስለነበረ ሰላት ያንን እንግዲህ የተወው ሰው አደጋ ላይ ወድቋል ማለት ነው እነ الذين يستكبرون عن عبادتي صلاه ከመስገድና ሰላት ውስጥ ዱዓ ከማድረግ መተው ይሄው ለዚህ ነው ደሊል ያመጡት እሳቸው አነ ኢባደቲ ሰይድኹሉነ ጀሀነመ ዳኺሊን ተዋራጅ ሆነው እነሱ እንደኮሩት ተዋርደው ጀሃነም ይገባሉ። አላህ ሰዎችን የሚቀጣው የቂያማ ቀን በተቃራኒ ነው ይባላል። በተቃራኒ ማለት እነሱ ክብር ፈልገው ሲሆን አላህ ውርደት በጣም ክብር ፈልጎ የሄደውን አላህ ውርደት ይቀየርበታል። ልክ እንደዚህ ወኢን ሻአ ከፈለገ ደዓ ሊዋሊደይህ ለወላጆቹ ዱዓ ያደርጋል። ፊል ፈሪḍati በፈርዱ ሰላት ወፊ ናፊለቲ በሱናም ሰላት አይضን በድጋሚ ወየድዑ ቋንቋውን አረብኛውን አያውቀውም አንድ ሰው እንዴት ብሎ ከተባለ የሚያቃትን ይበል። ረቢ እግፊር ላይ መሰለ ረበና አቲና ፊ ዱንያ ሐሰነ ወፊል አኺረቲ ሐሰነ ወቂና ዐዛበን ናር የመሳሰለ ይበል። አይ ይህንንም አልችልም አንዳንድ ነገሮችንም ዱዓዎችንም መያዝ አልችልም የሚል የሚል ከሆነ እስከሚችል ድረስ በአማርኛው ዱዓ ያለ እዛው ሰላት እዛው ሰላት በአማርኛውም ቢሆን دعاء ذلك صلاتنا أدفهم الله أنه يجلنا من يلم وفي النافلة أيضا بسنوم بزو بسنو صلاة بهم دعاء ذلك بيهن فرضهم لي نافلهم لي ويدعو دعاء ذلك لمن أحبه لوددوا لوددوا ماله آه، لفلقل من المسلمين كمسلم وسط أيضا بدقم روى البخاري بخاري ورطال من حديث ابن مسعود رضي الله عنه ثم يتخير من الدعاء كذا كدعاء يمرطال اعجبه اليه لا ودسو طرو بلو يميلون فيدعو دعاء درقال يلان وفي بعض النسخ ثم ليتخير يميلان كذا يمرطنا يدرق يميلان رواه مسلم بلفظ مسلم دمو ارتوتال اندي بميل ثم ليتخير بعد من المسألة ما شاء يفلقون كمسألة يمرطنا او ما احب ويودون دعاء درقيلان رواه أبو داود ويصح يهنال أن يدعو بشيء يتعلق بالدنيا كدنيا قات يازنة يالون دعاء بيادرق يتشالك سوزن بلو سلا دنيا آدرق انجي يقلق ስለ ዱንያውም ዱዓ ቢያደርግ ችግር የለውም ዝም ብሎ የዱንያውን ብቻ የሚያተኩር ከሆነ አኸራው ላይ ምን የለውም ማለት ነው ኢህቲማም የለውም ያ ከሆነ ያስወቅሳል አማ ለአኸራውም እንዳደረገው ለዱንያውም የሚያደርግ ከሆነ ይሄ ችግር የለውም ፈየቁሉ ይላል ይኸው አመጡለት እንደው አላሁመ እርዙቅኒ ዘውጀተን ሳሊሐተን ያ አላህ ሷሊህ የሆነችን ባለቤት ስጠኝ ረዝቀኝ ብል ይሄ እንግዲህ ሷሊህ የሚባለው በምንድን ነው ዋናው ዲን ነው ዋናው ዲን ነው ዲን ከሌለ ሶላህ የለም ዋናው ዲን ነው ሌላው ደግሞ وأصلحنا له زوجه እንደሚለው የነቢዩላህ ዘከርያ ባለቤት አትወልድም ነበረ ባለቤቱንም አስተካከልንለት ይላል አላህ ሶላህ ነው ማለት ነው መውለድ መቻሏ ህመም ምናምን ካለባት ያም ዞር እንዲልላት መሆኑ ያ ሁላ ሷሊህነት ነው። አላህ ሱብሓነሁ ወተዓላ ልጅ እንኳን ሲሰጣቸው ፈለማ አታሁማ ሷሊሐን ሷሊሕን በሰጣቸው ጊዜ ሷሊህ ማለት ስሙ ሷሊህ አይደለም። ስሙ ሳይሆን አካሉ ሷሊህ የሆነ አካሉ ጥሩ የሆነ ስለዚህም ዘውጀተን ሷሊሐተን ሲባል አእምሮዋ ሷሊህ የሆነ ልቧ ሷሊህ የሆነ ክፉ ማታስብ ንፉግ ያልሆነች ሰው ማትጠራጠር እንደዚህ ሰጥቶ ነው ሷሊህ ገባና ዝም ብላ እንደው የምትጠራጠር ከሆነ ተጠራጣሪ ከሆነ ወይ አእምሯ ላይ ችግር አለባት ነቅስ አለባት መጀመሪያም ናቅስ ናቸው አሁን ደግሞ አንቀስ ሆነች ጭራሽ ባሰ ነገሩ ይሄ ከሆነ አስቸጋሪ ነው ሷሊሐ ማለት እንግዲህ በአእምሯም በሰል ያለች ማለት ነው በአካሏም ንጹህ የሆነች ዘውጀተን ጀሚለተን አለ የመጣብን ይሄ ነገር አው ዘውጀተን ወይም ባለቤትን አለ ጀሚለተን ይሄ ጀሚላ የሚለው ከቁንጅና ጋር የተያያዘ ቆንጆ የሆነች ማለት ነው አላህ ይስጣችሁ ለሁላችሁ አው ወይ ደግሞ አላሁመ እርዙቅኒ ዳራን ዋሲዐተን ይላል ሰፊ የሆነን ቤት ስጠኝ ብሎ ዱዓ ያደርጋል ጠባብ ቤት ያው ሰውን ያጠባልና ነው አው ሰያረተን ወይ ደግሞ ሐታ አንድ ሰው እንኳ ሰደቃ ላድርግ ቢል እኮ ጠባብ ቤት እኮ መጥፎ ነው ሰው በሰው ላይ ደርቦ ሰደቃ ሊያደርግ ነው ማለት ነው። ጠባብ ቤት መጥፎ ነው። አላህ ይስጣል። ሰፋ ያለው ይሻላል። ዞሮ ሰፋ ያለው ሲባል በሁሉ ነገር ታዲያ ሰፋ ያለ የሚባለው እንዴት ነው? ከሁሉ ከሁሉ ሰፋ የሚያደርገው ዲኑ ነው። ዲኑ ከገባ ሰፋ ያደርገዋል። አንደኛ፣ ሁለተኛ ደግሞ መሬቱ ራሱ ሰፋ ያለ ማለት ነው። ግቢው ሰፋ ያለ ልጆችን የሚያጫውት ዞር ብለህ ልጅህን ስትተው እዛ እሳት ውስጥ ሊገባ እንደዚህ ሰላት ራሱ እኮ ያወሳውሳል። አላሁ አክበር ብሎ አንድ ሰው አሁን ይሄ ልጅ እሳት ውስጥ ሊወድቅ ከጥበቱ የተነሳ ከቤቱ ጥበት የተነሳ ወይ ከአልጋው ከቤት ጥበት ማለት ነው። ቤቱ ሰፋ ያለ ቢሆንስ ልጅ እንደፈለገ ይጫወታል። ምን ይላል? ያው የቤቱም ጥበት አንድ ራሱ ራሱን የቻለ ችግር ነው። ዞሮ ዞሮ ቤቱ ጥበት ዋናው ዲን ነው ያልኳችሁ ምንድነው? ዲኑ ካለ ደግሞ ጠባቡን ቤት ለአንድ ሰው ይሰፋዋል። ዲኑ ካለ ሰፋ ይላል ያ እንዳለ ሆኖ ያው ከተጨመረ አላህ Subhanahu Ta'ala የእሱን ኸይር ከጨመረልን ይሄ ትልቅ ነገር ذلك فضل الله يؤتيه من يشاء ጥሩ ነው ማለት አው ዳረን ዋሲዐተን አው ሰያረተን ወይ ደግሞ መኪና ነዚፈተን አለ ንጹህ የሆነችን ጥሩ የሆነች መኪና አላህ እንዲሰጠው ዱዓ ቢያደርግ ይህም ችግር የለውም اللهم ارزقني سيارة نظيفة ብሎ ቢል ማለት ነው ችግር የለም أو ما أشبه ذلك لما سأصلوا لما سأصلوا لأن الرسول صلى الله عليه وسلم رسول صلى الله عليه وسلم ونا قال في حديث ابن مسعود رضي الله عنه ثم يتخير من الدعاء فذاك دعاء قدي مرطل أعجبه إليه ودسو دس يالون فيدعو دعاء ذلك والإنسان عند سو مفتقر إلى ربه ودى الله ودقيته كجينه في حوائج دينه وحوائج دنياه يدينهم حجالي يا وم حاجة عليه الله قال درس لك ما لا دنيا وم دون يدينو بتشام سبب وم الله قال درس لك ما نالو يا الله الله لذا الله يطيق فيما يحتاجه من أمر الدين في أمر الدين بدين قد مفلقون وفيما يحتاجه في أمر الدنيا الله يطيق ومن قال من أهل العلم فعلماء وكالو سو أمه إنه لا يدعو دعاء يدرقم بأمر يتعلق بالدنيا يالو آلو በዱንያ ጋር ተያያዥነት ያለውን ዱዓ ሰላት ውስጥ አይቻልም ብለው ያሉ አሉ ይሄ ፈቀውሉሁ ضعيف ንግግራቸው ደካማ ተቀባይነት የለው እነዚህ ዑለማዎች እነሱን አይደለም ضعيف ያለ ገብቶሻል ንግግሩ ንግግሩ ንግግሩ ደካማ ነው لأنه يخالف عموم قول الرسول عليه الصلاة والسلام في حديث ابن مسعود በአብዱላህ ብን መስዑድ ሐዲስ ውስጥ ረሱሉ ሰለላሁ ዐለይሂ ወሰለም የተናገሩትን ዓም የሆነ ጥቅል የሆነ ነገር ይቃረናልና የእነዚህ ሰዎች ነገር ሒነ ዘከረ ተሸሁድ ረሱሉ ሰለላሁ ዐለይሂ ወሰለም በአብዱላህ ብን መስዑድ ሐዲስ ውስጥ ተሸሁድን ባነሱ ጊዜ ምን ምንድን ነው ያሉት ثم يتخير من الدعاء أعجبه ذا إليه ወደ እሱ ደስ ያለውን ዱዓ የምረጥና ነው ያሉት አይደለም እንዴ ስለዚህ ሰውየው ደስ ያለው ምን ሆነ አፊያ የለው አፊያ መጠየቅ يصبوا إيه، عافية يطالوا الصمة تجيك وينهم يتقرى اللبت يعني ما أعجبه إليه ودسوا دستيالون ينصنا فيدعون يا بتنبي صلى الله لكن الأولى بلاجه كما سبق من دلفه أن يحافظ على الدعاء الوارد وارد هنا ودعاء لي متبابك أنه فإذا أحب أن يزيده متأمر كفلقة فيدعو بما يشاء فلا حرج عليه من متشقرين لهم يتأمران በላጩ ምንድነው ዋሪዱን ዋሪዱ ማለት ከሸርዕ በኩል የመጣውን ዱዓ ማድረግ ነው በዛ ቦታ ላይ አብሶ ለምሳሌ አውዙ ቢላሂ ምን አዛብን ፊል ቀብር ወሚን አዛብን ፊል ናር የሚለውን ይህንን አራቱን ተዓውዝ ሳያደርግ አንድ ሰው ተቻኮለና ተሸኩል ልክ እንደጨረሰ اللهم ارزقني زوجة صالحة أو اللهم ارزقني سيارة نظيفة على قدم እንዳል ይሄ ችኮላ ነው እንግዲህ ማለት ያለበት የትኛው ነው በዛ ዋሪዱ ላይ መጀመሪያ ዋሪዱን የመጣውን ማለት ነው የመጣውን ካለ በኋላ ያንን ጨርሶ ነው ወደ ሌላው መሄድ ያለበት እሺ وينبغي للإنسان إلى أن يقبل إذا أحبه إذا كان يحب أن يدعو الله عز وجل الله سبحانه وتعالى دعاء ما أدرك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 እሱም ሌላ ዱዓ እያደረገ ይሆናል። አንተ ምን ታደርጋለህ? ትጨምራለህ። አንተ የራስህን ከምን በፊት ሰላም አለይኩም ሳይባል በፊት ይኸው እንግዲህ አንዳንድ ሰዎች ሱና ሰላት ከሰገዱ በኋላ እጃቸውን እንደዚህ ያነሳሉ ግን ማድረግ የነበረባቸው ምን ነበረ? እዛው ሳይሰላመቱ በፊት እጃቸውን ሳያነሱ እዛው ችግር የለውም። ይሄ ራሱ አንድ አደብ ነው። እጁን እንደዚህ አድርጎ ሳይሰላመት በፊት ሰላም አለይኩም ሳይሉ በፊት እዛው ሱናው ሰላት ላይ እዛ ነበር ዱዓ ማድረግ የነበረባቸው ይመጣላቸው وبذلك በዚህ نعرف እናውቃለን أن ما اعتاده كثير من الناس اليوم ዛሬ ብዙ ሰዎች የለመዱት ነገር ኩለማ ሰለመ من التطوع ከሱና ሰላት አሰላሙ አለይኩም ባሉ ቁጥር ذهب يدعو الله عز وجل አላህን ለመለመን ይሄዳሉ حتى يجعله من الامور الراتبه ራቲባ ከሆኑ ነገሮች እስካደረጉት ድረስ ራቲባ ማለት ተከትሎ ወዲያውኑ ሁሌ ተከትሎ የሚመጣ ከሱናው ተከትሎ ሁሌ የሚመጣ ሱና ከሰገዱ በኋላ እንደዚህ አይደለም ይሉ ይሄ ማለት ተከትሎ የሚመጣ ነገር አድርገውታል ኸይርሽ ወሱነን አላዚማ ከዚህ ጋር የማይላቀቅ ሁሌ ከዚህ ከሶላቷ ጋር የተያያዘ ላዚም የሆነ ሱና አድርገዋታል فهذا امر لا دليل عليه ይሄ ደሊል የሌለው ነገር ነው ሁሌ ከሱና በኋላ ማን ዱዓ ማንሳት እጅ ማንሳት ይሄ እንግዲህ በጀማዓ የሚደረገው ከሆነ በጀማዓ የሚደረገው ከዚህ በፊት አሳልፈናል እሱ ቢድዓ ነው አከተምንለት ከጀማዓ ሶላት በኋላ አንዳንድ መስጊድ ላይ የምታዩት ማለት ነው ኢማም ዱዓ ያደርጋል ከዛ በኋላ ማእሙም ይቀበላል ይሄ ቢድዓ የለም የለም መሆን የለበትም هذا امر لا دليل عليه ይሄኛው የትኛው ነው ከተባለ ይሄኛው ለብቻው ነው ለብቻውም ሆኖ አንድ ሰው ልክ ሶላት ባበቃ ቁጥር እጅ ማንሳትና ዱዓ ማድረግ ይሄ ነው ወሱነቱ ሱናው ከነብዩ የመጣው ሱናው ሱናው ነው አይደለም መተግበር ትልቅ ደረጃ ያስገኛል ያልነው ከዚህ በፊት እንዳየነው ማለት ሱናው ጃአት መጥቷል ቢዱዓይ ቀብለ ሰላም ከሰላምታው በፊት ዱዓ በማድረግ ሳይወጣ በፊት እዛው ሰላት ውስጥ እያለ እዛ ጋር ነበር ማድረግ ያለበት فالدعاء بعد الصلاه فصلاه በኋላ የሚደረገው ዱዓ فريضا يهون بعد الصلاه الفريضه ወይም ደግሞ او النافله غير مشروع ከፈርዱም ሰላት ይሁን ከሱና ሰላት በኋላ ዱዓ ሁል ጊዜ እንደዚህ ማዘውተር ገይር መሽሩዕ ነው። እንደውም ቢድዓ ነው የሚሉት አንዳንዶች። ገይር መሽሩዕን ብቻ ሳይሆን ቢድዓ ነው። ሁሌ ሰውየው ምንም ያደረግ ከሆነ ልክ ሰላት እንዳበቃ እንዲህ የሚያነሳ ከሆነ ይነል ቢድዓ ነው። ወልአፍضል በላጩ አን የኩነ ዱዓኡከ ቀብለ ሰላም ዱዓህ መቼ ይሁን ይላሉ? ቀብለ ሰላም ይሁን። ወሩያ አን ነቢዩ ሰለላሁ ዐለይሂ ወሰለም ከነቢዩ ሰለላሁ ዐለይሂ ወሰለም ተወርቷል። ይሄ እንግዲህ የበላችሁ ዱዓም ቢድዓ ነው ይባላል። ዱዓ አንድ ሰው በፈለገው ጊዜ ዱዓ ማድረግ ይችላል። ግን ሰላቱን አስመልክቶ ከሰላት ጋር ሁሌ እያያያዘው ይሄ ልክ ሰላት እንደጨረሰ ቶሎ ዱዓ እንደዚህ ማንሳት ይሄን ነው ያለው። ገባችሁ? ይሄኛው ቦታው ከነብዩ ሰለላሁ ዐለይሂ ወሰለም የተወረሰው ይሄ ስላልሆነ ከሰላት በኋላ ይመጣል የተወረሰው። ወሩያ አን ነብዩ ሰለላሁ ዐለይሂ ወሰለም ከነብዩ ሰለላሁ ዐለይሂ ተወርቷል። أنه سئل እሳቸው እንደተጠየቁ أي الدعاء أسمع? ከአላህ ዘንድ ተቀባይነት የሚያገኘው ዱዓ የትኛው ነው? أسمع ማለት ከአላህ ዘንድ ይበልጥ ተቀባይነት የሚያገኘው ቃላ ጀውፈ ለይል አኺር ጀውፈ ለይል አኺር ማለት የመጨረሻው ለሊት የመጨረሻው ሌሊት መሀል ላይ የሚደረገው የመጨረሻው ሌሊት ስንል ሌሊቱን የመጀመሪያና የሁለተኛ ብለን ከከፈልነው ወደ ሁለት ቦታ ከከፈልነው እንደው ወደ ስንት ነው ሊመጣልን የሚችለው? እንደው ሌሊቱን ከአስራ ሁለት ሰዓት እናንሳና እስከ አስራ ሁለት ሰዓት ይሄዳል እንበል ወይ እስከ አስራ አንድ ሰዓት እኛ አምስት አምስት ከምናምን አምስት ተኩል ይሆናል። እንግዲህ ይሄ ጀውፍ አለ የሌሊቱ ጀውፍ ሆነ። አሁን ደግሞ የፈለግነው ምንድነው? አልአኺር የመጨረሻውን የሌሊቱን ሁለት ቦታ ካደረግነው በኋላ የመጨረሻውን መሀል ነው የፈለግነው። የመጨረሻው መሀሉ ወደ ስምንት ሰዓት ነው የሚሆነው ወይ ስምንት ከምናምን ይህንን ጀውፈ ለይል አኺር የሌሊቱ የመጨረሻው ለሊት የመጨረሻው ለሊት ጀውፍ መሃል ማለት ነው። የመጨረሻው ለሊት መሃል ላይ የሚደረገው ዱዓ የመጨረሻው ለሊት አለ። የመጨረሻው ለሊት ስንል ከመጀመሪያው ለሊት እየነጠለ ነው ጉዳዩ። ደግሞ ምን እያለ ነው? የመጨረሻው ለሊትን ብቻ ሳይሆን የመጨረሻው ለሊት ጀውፍ እያለ ነው። መሃል የመጨረሻው ለሊት የመጨረሻው ለሊት ሁለት ቦታ አድርገ ነው መሃሉ ማለት ነው። የመጨረሻው ለሊት ሁለት ቦታ ከፈልነው ከዛ መሃሉ ወደ 8 ሰዓት ከመናምን ይሆናል 8 ሰዓት خير شي በዛ ጊዜ የሚደረግ ዱዓ اسمعنا ወደ አላህ በጣም ይስማ ودبر الصلوات المكتوبات ميلالن كمكتوبة كهونو قديتا كهونو صلاة وشي جربا ميد درقو مالا إيه أدبار الصلوات المكتوبة من دنو أدبار الصلوات كصلاة جربا سبال من دنو كتبالة هل هي التي بعدها أو هي آخر الصلاة ሰላት ካለቀ በኋላ ማለት ነው ወይስ የሰላቱ የመጨረሻ ክፍል ላይ ማለት ነው ከተባለ اختلف في ذلك أهل العلم ዑለማዎቹ እዚህ ጋር የተለያዩት والصحيح أن المراد آخر الصلاة እንጂ ድቡረ ሰላ ማለት ከሰላቱ አልቆ ከተስሊም በኋላ ማለት አይደለም። ድቡረ ሰላ ለምሳሌ ያህያው ዱቡር ይባላል። ያህያው ዱቡር ማለት ኋላው ማለት ነው እ ከአህያው የመጨረሻው ክፍል ነው የአህያው ዱቡር የተባለው። ልክ እንደዚሁ የሰላቱም ዱቡር አኺሩ ሰላቱ ነው ከሰላት ሳይወጣ ገባችሁ አይደል? ለዚህ ነው ዱቡራ አሰላዋት መክቱባት ይሄ ነው ብለን የምንለው። ሸይኹል ኢስላም ኢብኑ ተይሚያ አሁን ባልኩት መሰረት ያስቀምጣል። የሒማሩን አንስቶ ማለት ወደሊሉ ዛሊክ የዚህ ማስረጃው ሐዲስ ኢብኑ መስዑድ ረዲየላሁ ዐንሁ የአብዱላህ ብን መስዑድ ሐዲስ ነው እነ ረሱል ሰለላሁ ዐለይሂ ወሰለም ለማ ذكر التشهد قال ቀደም ብለን ነበር የአብዱላህ ብን መስዑድ ሐዲስ ላይ ثم ليتخير من الدعاء ما شاء ይሄው ነብዩ ሰለላሁ ዐለይሂ ወሰለም ሐዲሱ አንዱን አንዱ ይፈስራል አይደለም እንዴ ዱቡረ ሰላት መቼ ነው ማለት ነው ቀብለ ተስሊም ነው ሰላምታ ሳይወጣ በፊት فدل ذلك ይህ ይጠቁማል أن دبر الصلاة الذي هو مكان الدعاء የዱዓ ቦታ የተባለው ድቡሩ الصلاة هو آخر الصلاة የሰላቱ መጨረሻ ነው ما كان قبل التسليم አንዳንዴ ቢያደርገው እስከተባለ ችግር የለውም አንዳንዴ አንዴ ቢያደርግ አንድ ሰው ችግር የለውም። ነገር ግን ሁሌ ሙላዘም አድርጎ ማለት ነው እንደዚህ ማንሳት ከሰላት በኋላ ይሄ ትክክል አይደለም። እሺ አተስሊም ይላል እዚህ ይላል